الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته من نبرة أحزانا دلسنا هذا النبي عليه الصلاة والسلام عبد الله بن زيد بن عاصم رضي الله تعالى عنه أن رسول الله صلى الله عليه وسلم قال إن إبراهيم حرم مكة መካን እርም ሲያደርግ ወደ አለ አህሊሃ ለነዋሪዎቿ ዱዓ አድርጎላቸዋል። ወኢኒ እኔ ደግሞ ይላሉ ነብዩ አለይሂ ሰላቱ ወሰላም ሐረምቱል መዲና መዲናን የተከበረች እንድትሆን አውጃለሁኝ አሉ። ከማ ሐረመ ኢብራሂም መካ ኢብራሂም መካን ክብር እንደሰጣትና ክብሯን እንደተናገረ ሁሉ ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ሐራምነታቸው ሐራም ማለት የተከበረ ማለት ነው። ራሱ ይሄ መሐረማት የማይነካ ነገር ማለት ማንም በቃ ህገ ወጥ ነው ማንም እንዳይነካው ማለት ነው። ክብር ለማለት ነው እዚህ ቦታ ላይ ሐረምቱል መዲና እኔ መዲናን ሐራምነቷና የተከበረች መሆኗን አውጃለሁ። ኢብራሂም ከማ ሐረመ መካ መካነ ኢብራሂም ነው እንደ ሐራም ያደረገው ማን ያደረገው? አላህ አላህ ነው ያደረገው። لما خلق السماوات الأرض መሬት ሰማያትን በፈጠረ ጊዜ የመካን ሐራምነት የዛን ጊዜ አላህ አውጇል። ኢብራሂም አደረሱ ነው የሚባለው። وإني دعوت في صاعها ومدها በቁናዋም ሆነ በእሰኛዋ بمثلي ما دعا به إبراهيم ኢብራሂም ዱዓ ባደረገው ሁለት እጥፍ لأهل مكة ለመካዎች ባደረገው ሁለት እጥፍ بمثلي ነው። ይህን ተነጋግረናል። የመካ ሐራም እንትኗ ልንገራችሁ በ ምዕራብ በኩል መካ በምዕራብ በኩል ሁዴይቢያ ነው border ኡ ሐረሙ ማለት ነው ሐረሙ እንደተከልሎ ተቀምጧል አቶ ኪባር ዑለማዎችም እንትን ብለዋል እንዲደረግ አውጀው border ኡ እንትን ተደርጎለታል መስመር መስመር ክልል ተደርጎለታል ዙሪያው እዛ ውስጥ ያሉ አራዊቶች አይታደኑም ብለናል ጎጂ ካልሆኑ በስተቀር እሾኩ አይቆረጥም አካባቢ ላይ የሚገኝ ጻ ደግሞ ለሚያስተዋውቅ እንጂ ማንሳት አይችልም ይህንን ተነጋግረናል አይደል እነዚህ ክልሎች በስተምዕራብ በኩል 22 ኪሎ ሜትር ሁዴይቢያ የሚባሉ ሲሆን ድንበሩ በጀኑብ በደቡቡ በመካ ወይንም በመካ በስተደቡብ በኩል ደግሞ ዶአቱ ለቢን የሚባል ነው። 12 ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። በስተ በኩል ደግሞ አሶራ የምትባል መንደር ናት። 15 ኪሎ ሜትር ርቀት ላይ ትገኛለች። በሰሜን በኩል ደግሞ ሸራኢዑል ሙጃሂዲን የሚባል ቦታ ነው። ይህም 15 ኪሎ ሜትር ይርቃል። እዚህ ክልል ውስጥ ነው ያለችው ሐረሟ ማለት ነው። ሐረሙ መስክ 22 ኪሎ ሜትር በምዕራብ በኩል 12 ኪሎ ሜትር በሸርቅ በኩል 15 15 ኪሎ ሜትር ደግሞ በሰሜኑና በደቡብ በኩል ማለት ነው። ይህንን ታገናኘዋለህ እንዴ ሲገናኝ 15 ኪሎ ሜትር ቅርብ ናት አይደል? 22 ኪሎ ሜትር በሁዴቢያ በኩል ያለው እሱ ሰፋ ይላል። አብዓድ الحدود እሱ ነው። እዚህ ክልል ውስጥ ነው እስካሁን ያሳለፍናቸው አህካሞች እንትን የሚሉት وعن علي بن ابي طالب رضي الله تعالى عنه قال قال رسول الله صلى الله عليه وسلم المدينه مدينه ሐረሙን መዲና የተከበረች ናት። ማበይነ አይሪን ኢላ ሰው ከአይር እስከ ሰውር ድረስ አሉ። ይሄ በምስራቅና ይሄ የተናገሩት ነብዩ አለይሂ ሰላቱ ወሰላም በደቡቡና በምዕራቡ በኩል በሰሜኑ በኩል ያለውን ምስራቅና ምዕራቡን ላበተይን ብለው ነው የገለጹት። በይነ ላበተይን ብለው ሌላ ሐዲስ ላይ ተናግረዋል። በሁለቱ ኮረብታዎች መካከል ሁለት ተራራዎች አሉ። ሁለት ተራራዎች ካርታው ይሄን ይመስላል። መዲና ማለት ይሄ ነው። ጀበሉ ሰውር የሚባለው እዚህ ነው። ጀበሉ አይር የሚባለው ይሄ ነው። ይሄ ሰሜንና ደቡቡ ነው። ሰሜንና ደቡቡ አልመዲና እዚህ ናት። ማበይነ ላበስ በሁለት በአራት አቅጣጫ ነው አይደል የሚነገረው? በአራት አቅጣጫ ሐረምነቷን ሲናገሩ በጀበሉ ሰውርና በጀበሉ አይረ መካከል ሐረም ናት የተከበረች ናት አሉ። ሰሜኑንና ደቡቡን እንደዛ አድርጋችሁ ሰው ሰሜንና ደቡቡን አሳዩ። እንደገና ሐረቱል ዋቂምና ሐረቱል ወብራ የሚባለው ደግሞ በምስራቅና በምዕራቡ በኩል ማለት ነው። በአራቱም አቅጣጫ ድንበሩን ነገሩ። ይህን እንደዚህ አገናኝታል። ያገናኝታል። እዚህ ክልል ውስጥ ናት መዲና ማለት ሐራም የተከበረች ናት እና የመካና የመዲና ሐራምነት ተመሳሳይነት የለውም። የመካ ሐረምነት እሾኩ አይቆረጥም፣ ዛፉ አይነካም፣ ሳሩም አይነካም። እስክር ይችላል አራዊቱ አራዊቶቹም አይታደኑም ብለን ነበር አይደል? ለአደን የሚሆኑ የሚበሉት ማለት መዲና ላይ ግን ሊደረግ ይችላል። ሊደረግ እንኳ እንደ መካው አይሆንም። ክፍያ የለበትም እንደመጣው መካ ላይ ግን ሐረም አንድ ሰው የሆነ ነገር አደን ቢያድን ለምሳሌ ጥንቸልን ይመስል ወይ ድኮላን ይመስል ቢያድን ምን ይከፍላል? በግ ፍየል ምናምን ያስላል። መዲና ላይ ቢያደርግ ግን ክልክል ሰራ ተብሎ ዝም ነው የሚባለው እንጂ ክፍያ የለበትም። ተመሳሳይነት የላቸውም። ክልክልነቱ ብቻ ነው እንጂ በክፍያ ተመሳሳይነት የለም። ባቡ ሲፈትል ሐጅ ወደ መካ ሰውር የሚባል ሁለት ቦታ ነው ሰውር ያለው። ሰውር መካ አለ፣ ሰውር መዲና አለ። ይሄ መዲናው ነው የመካ ላይ ያለው ሰውር አይደለም። መካ ላይ ሰውር ጋሩ ነብዩ አለይሂ ሰላቱ ወሰላም ሂጅራ ሲያደርጉ የገቡበት ዋሻው ጋሩ ሒራ ያለው ሰውር የሚባለው ተራራ ላይ ያንኛው የመካው ሰውር ሌላ ነው፣ የመዲናው ሰውር ሌላ ነው። ሁለቱም ተራሮች ናቸው። እንዴቱ ይፈጸማል እንዴቱ ይፈጸማል ማንም የሚያፈርሳ ነው ካባ እ ሀበሻዊ ነው ከሀበሻ ሄዶ ነው ثابت እኮ ነው ሐዲስ ነው ሐዲስ صحيح እንደውም ሐጀራን ሐጀራ እያንዳንዷ ድንጋይ መካ ላይ ካዕባው አጠገብ ያለው ሰው የመጨረሻዋን አንድንጋ እስከሚያነሳ የመጀመሪያው ቀይ ባህር አደርስም ብሏል። እንዴ ነው የሚቀባበሉት። የወታደሩ ራሱ እንትን ሶፉ ማለት ነው። ድንጋዩን እንዲቀበሉታል። የመጀመሪያው ሰው የካዕባውን ድንጋይ ከላይ ያነሳና እንዱን ብሎኬት ይሰጠዋል። እያነሳ ለቀጣዩ ያንኛው ለቀጣዩ እያለ የመጀመሪያዋ ድንጋይ ቀይ ባህር ከመድረሷ በፊት የካዕባው ያልቃል ብለው ራሱ ሀዲስ ነው የተቀመጠ ነፍስ ሐዲስ እንደውም ዑለማዎች ሀበሾች መካን ያበላሹታል ማለት ሙሐረማት የተለያየ መጠጥ እያዘጋጁ ስለሆነ ያ ሊሆን ይችላል አሉ። አይደለም ሀጀረን ሀጀራ የሚላል ድንጋዋን እያንዳንዷ ያነሳታል የሚል ስላለ አንደኛ ይሄ ማዕናውም ሰህ ሆኗል፣ እንትኑም ደግሞ ይፈጸማል። የዛን ጊዜ ወርቅ አለ ተብሎ ነው ይባላል። ውስጥ ከዕባ ውስጥ ያለ መስሎት ባቡ ሲፈትል ሀጅ ወደ ቁሊ መስካ ስለ ሐጅ ባህሪያትና ስለ መካ አገባብ እንመለከታለን። የጃብር ብን የጃብር ብን አብዱላህ ሐዲስ ከመጀመሪያ እስከ መጨረሻ ድረስ የሐጅን process ይነግረናል። ከመዲና ተነሱ፣ ሄዱ፣ ተመለሱ እስከሚል ድረስ ይህን ተከታተሉ። ረጅም ሐዲስ ነው፣ ረጅም ሐዲስ ነው። ማሻአላህ ይገባናል። ባቡ ሲፈተል ሐጅ የሐጅ ባህሪያት ሐጅ ውስጥ የሚሰሩና የሚከናወኑ ነገራቶችና ወደ ሁሊ መካ የመካ አገባብ عن جابر بن عبد الله رضي الله تعالى عنهما ከጃቢር ብን አብደላህ የተዘገበ ሐዲስ አላህ ይውደድለትና ስራቸውን አላህ ይቀበላቸውና እሱንም አባቱንም ሁለቱም ሰሐቢይ ስለሆኑ ነው ረዲየላሁ ተዓላ አንሁማ የተባሉ እሱ ብቻ ቢሆን ኖሮ አንሁ ነበር። ጃቢርም ሰሐቢይ ነው፣ አባቱም አብደላህ ሰሐቢይ ናቸው። አነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ይልናል ጃቢር፣ የአላህ መላእክተኛ ሐጀ ሐጅ አደረጉ አለ። ፈኸረጅና መዐሁ ከነብዩ ጋር ሐጅ ሲያደርጉ አብረን ወጣን ከመዲና ወደ መካ ይለናል። ሐታ ኢዛ አተይና ልክ ስንደርስ ዘልሑለይፋ ዘል ሑለይሳ የሚባለው ቦታ ስንደርስ ተወለደት አስማ ቢንቱ ዑመይድ አስማ ቢንቱ ዑመይድ የአቡበክር ሚስት ወለደች። መሐመድ ብኑ አቢ በክርን ማለት ነው። እዛ ወለደች። የት ነው የወለደችው? የት ዘልሑለይሳ ምንድን ነው? የማን ኢህራም ቦታ ነው? የመዲና ሰዎች ኢህራም ቦታ ነው። ዘልሑለይፋ እንደደረስ فولدت أسماء بنت عميس አስማ ቢንት ዑመይስ ወለደች። فقال እንዲህ አሉ فقال ነቢዩ عليه الصلاة والسلام እንዲህ አሏት አስማ ولدت ሙሐመድ ብን አቢ በክርን ወለደች። ሙሐመድ ብን አቢ በክር የነ ወንድም ማለት ነው። فقال እንዲህ አሉ ነቢዩ عليه الصلاة والسلام اغتسلي ገላሽን ታጠቢ፣ ችግር የለም ወለደች። ስለወለደች ሶላት አትሰግድም ማለት ሶላት ስለማትሰግድ ሀጁንም ትቶ አይባል። ይሄ የግድ ከእንትን ከኒፋሳና ከሐይድ የጠራች መሆን አለባት። አንድ ሴት ሐጅ ለመግባት አይባልም። ኢህራም ማድረግ ትችላለች። ጧፍ ብቻ ነው የማትጠወፈው። ጧፍ ካላደረገ ደግሞ ሰዓይ የለባትም። መጀመሪያ ሰዓይና ጧፍ ብቻ ነው የሚቀረው። ከዛ ውጭ ያሉ የሐጅ process ኦች ሙሉን ታከናውናለች። ለዚህም ነው ነብዩ ምን አለ ተሲሉ ታጠቢ አሏት ታጠቢ ማለት ከኒፋሳው እንድትታጠብ ነው ከኒፋሳው እንድትጠራ ነው አይደለም ንጽህናዋን ለመጠበቅ ያክል እንጂ ኒፋሳዋማ ገና ደም እየፈሰሰ ነው አዲስ ነው ወለደች እስከ 40 ቀን ልቆይ ትችላለች እስከ 60 ቀን ልቆይ ትችላለች እስከ 10 ቀን ልቆይ ትችላለች አንድ ሰዓት ልቆይ ትችላለች አይታወቅም ለማንኛውም ታጠቢ አሏት ተሲሉ ችግር የለም ሻውርሽን ውሰጅና ወስተክሲሪ ቢተውቢል በልብስ እሰሪው አሏት ሰውነትሽን ደም እንዳይንጠባጠብ እሰሪው ቢሰውቢን በልብ ወአህሪኒ ኢህራምንም አድርጊ አለ። ደም እየፈሰሳት ነው እ የምን ደም ምን የሚባል ደም ኒፋሳ ደም ማለት ነው። የወለድ ሴቶች የሚፈስ ደም ከወለድ ሴቶች የሚፈስ ደም እየፈሰሳት ነው። ኒፋሳ ውስጥ ያለ ሴት ቁርአን አትቀራም፣ መስጂድም አትገባም፣ ሶላትም አትሰግድም፣ ጾምም አትጾምም። ሐጅ ግን ታደርጋለች። ጠዋትና ከእንግዲህ ሁለዚህም ነው ገላሽን ታጠቢና ወስተፊሪ እሰሪ ዋላት ቢሰውብን በልብስ በልብስ ነገር ተጠቀኝ በአሁኑ ሰዓት ብዙ የተለያየ ቴክኖ ያመረካቸው ነገራቶች አሉ የሚጠቀሙበት ሀይድንም ሆነ ኒፋሳን የሚከላከሉበት ማለት ነው እነሱ ያውቃሉ በቃ ደሙ እንዳይበከል ወይንም ደግሞ ሆነ ቦታ እንዳይል እዛው ቦታ ላይ እንዲቀር ማድረግ ማለት ነው ወስተፊሪ እሰሪ ቢሰውቢን በልብስ እሰሪ ወአህሪኒ ሞዴስ የሚባል አለ ነው እሱ ተቀምጧል። አሁን ያው የራሱ የሆነ ደግሞ መያዣ ነገር ሊኖረው ይችላል። ይጠቀማሉ፣ ይዘዋል። ሞዴስን የሚያስይዙበት ነገር ይጠቀማሉ። በሸሪዓቱ ኢስላሚ ሌላ የሚሳፈር ነገር ይኖር ራሱ ፓንቱም የሚያዘው ግን ሞዴስን ይጠቀሙና በዛ ያደርጋሉ። ችግር የለም። ተቅተሲሊ ወስተስፊሪ ቢሰውቢን ልብስ ሰሪበት ወአህሪኒ ሐጅሽንም አህሪኒ ወሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም እስከዚህ ድረስ የሱ ሐካም አለቀ በቃ አሁን ከዚህ የምናገኘው ነገር አለ አንድ ኒፋሳ ውስጥ ያለች ሴት ሀጅ ኢህራም ማድረግ ትችላለች የሀጅንን ፕሮሰስ ትቀጥላለች ጠዋፍና ሰዒ ብቻ ሲቀር ነብዩ አለይሂ ሰላቱ ወሰላም አይሻን ምንድን አሏት ኢፍዓሊ ማ የፍዓሉ الحج غير አላ ተጡፊ بالبيت ቤቱላህን ብቻ ትጠውፊ እንጂ ሐጃጅ የሚሰራውን ሁሉ ስሪ ብለዋታል ስለዚህ ወቁፍ አላረፋም ትችላለች፣ ሙዝደሊፋ ማለት ትችላለች። ሚና ሁሉንም ነገር ትሰራለች። ጀምረተል አቀባ ነወርወ ጀመራትም ሁሉ ነወርወ ትችላለች። ዘበሽም ትችላለች። ጠዋፈል ኢፋዳ ላይ ብቻ ጊዜዋን ጠብቃ ስትጠራ 40 ቀንም ትቆይ 60 ቀን ከዛም በኋላ ጠዋፈል ኢፋዳ የሚለውን ታደርጋለች። አለቀ ሀጁ ተጠናቀቀ ማለት ነው። ለማንኛውም እዚህ ይሄን ክስተት ጣልቃ ገብቶ የአስማ ቢንት ዑመይስን ነገሩ። ከዛም በኋላ ነብዩ ምን አደረጉ? ዙልሁለይፋ ላይ ወሰላ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ሰገዱ። في المسجد በመስጂድ ውስጥ ሰገዱ። የት መስጂድ የት መስጂድ ዘልሑለይፋ ማህረሚያው ቦታ ላይ አለው መስጂድ ውስጥ ሰገዱና ثم ركب القصواء ቀስዋ የምትባለውን ግመላቸውን ጫኑ ረኪበ አልቀስዋ ቀስዋ ላይ ወጡ ቀስዋ ማለት ጆሮ ቆራጣ ማለት ነው እዚህ ቦታ ላይ ግን እሱ አይደለም የተፈለገው ቀስዋ ስሟ ነው ነብዩ አለይሂ ሰላቱ ወሰላም የሚጋልቧት እንስሳ ስሟ ነው እንጂ ማዕናው አይደለም የተፈለገው እዚህ ቦታ ላይ እና ቀፏ እንጋለቡና ثم اذا استوت ይዛቸው ስትነሳ አለል በይዳ በይዳ ላይ ሲደርሱ የሜዳው መጨረሻ ነው በይዳ በይዳ ላይ ሲደርሱ አሐለ ቢተውሂድ በተውሂድ ጩኸው አወጅ አሐለ አሐለ ማለት ምን ማለት ነበር لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك في الحج والعمرة أو بالحج أو بالعمرة إحرام درجة النبي عليه الصلاة والسلام حل ማለት ነው የጃቢርና አብዱላህና የማን ነበር የሚለያየው ከኋላ የቀራነው ሐዲስ አለ አሐለ ረሱሉላህ ሰለላሁ ማ አሐለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ሚን ዒንድ المسجد ከመስጂዱ አካባቢ እንጂ ሌላ ቦታ ኢህራም አላደረጉም ብሏል من هو ذلك الصحابي ማን ነበር علي بن ابي طالب ليس علي بن ابي طالب ከኋላ ቀርተነዋል እኮ ትናንትና እንደውም ሶስት አጥዋን ነው እንደዛ አካባቢ ነግሬያቸዋለሁ ዑመር ማን ነበር መስጂዱ አጠገብ ነው ነብዩ ሐጃቸውን ኢህራም ያደረጉት አለ መስጂዱ አካባቢ ነው አለ ማን ነበር አብደላህ ኢብኑ ዑመር ነው አብደላህ ኢብኑ ዑመር ይሄን አለ ዛሬ ደግሞ ጃቢር ምን አለ ነብዩ አለይሂ ሰላቱ ወሰለም ሐታ ኢዘስተወት ይዛቸው ስትቆም ስትነሳ ስትስተካከል አለል በይዳ በይዳ የሚባለው ቦታ ላይ ስትደርስና ስትቆም አሐለ ቢተውሂድ በተውሂድ አወጁ ኢህራም አደረጉ አለ እና አባስ ይህንን ምን ብሎ ነበር ጀማዓ አደረገ አልኳቸው ግማሽ ሰዎች መስጊድ ውስጥ አለ ግማሾቹ እንስሳው ላይ ከወጡ በኋላ ግማሾቹ በኢዳእ ሊጨርሱ ሲሉ ነው ኢህራም ያደረጉት ነብዩ። ሶስት አራት አቅዋሎች አሉ። ሐዲሱም ደግሞ ሐዲስ ነው ሁላቸው። ጀምዕ ሲያደርግ ምን ነበር ያለው? አብደላህ እብኑ አባስ ራሱ ነው ጀምዕ ያደረገው ሰሐቢዩ። ምን ነበር ያለው? ጀምዕ ሲያደርግ ሲያስማማ ሐዲሶች ሁሉም ቦታ አድርገዋል። መስጂዱ መስጂዱ አካባቢ ሰግደው እንደጨረሱ ረካዓተን ሰግደው ከመስጂዱ ሲወጡ ምን አሉ? ለበይከ ቢልሐጅ አሉ። እዚህ የሰሙ ሰዎች ምን አሉ? ነብዩ መስጊድ አጠገብ ነው ምን ያደረጉት? ኢህራም ያደረጉት። እንስሳዋ ላይ ከወጡና ይዛቸው የተወሰነ ከሄደች በኋላ ደግሞ ምን አሉ? ለበይከ ቢል ሐጅ አሉ። እዛ አካባቢ የሰሙት ቅድም ያልሰሙት ናቸው። እነዚህኞቹ ነው ያረሙት አሉ። በይዳ ጫፍ ላይ ሲደርሱ ደግሞ ምክንያቱም ከሳቸው ሰው ህዝቡ መስማት አለበት አይደል? ዘልሁለይፋ ላይ ሁሉም አህርሞ ለተንቢህ ነው ለተዝኪር ነው። አስታውሱ ኢህራም አድርጋችሁ ውጡ ለማለት ነው። ሶስቱም ቦታ አድርገዋል። ስለዚህ ምን ምን አባስ እዚህ መስጊዱ አጠገብ የሰሙት ሰዎች በመስጊዱ አጠገብ ነው ነብይ ያደረጉት አሉ። በይዳ ላይ የሰሙት ሰዎች ነብዩ በይዳ ላይ ነው አሉ። የሁሉም ሶሒህ የሁሉም ሶሒህ ስለዚህ የጃብር ብን አብድላህ ከአብደላ ብን ዑመር ጋር የሚለያይ እንደመስላችሁ አታ ይደርሰወት ይዛቸው ስትስተካከል ስትቆም على البيداء በይዳ ላይ ስደት አለ ቢተውሂድ የተውሂድ አዋጃቸውን አወጁ ነብዩ አለይሂ ሰላቱ ወሰለም ተውሂድ እዚህ የምንቀረው ተውሂድ ውስጥ ሶስቱም የተውሂድ አይነቶች አሉ ለበይክ اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك لبيك انا قائم على طاعتك አነ ቃኢሙን አላ ጧዓቲ ታዛዥ ነኝ ጌታዬ ሆይ ታዛዥ ነኝ። አረ በጣም ታዛዥ ነኝ። لبيك ያለው تثنية ነው፣ ሁለት ነው። لبى لبيك ማለት ሁለት ጊዜ ነው፣ تثنية ነው። لبيك። አቤት አቤት እንደምትለው ማለት ከማል ሲለ አቤት አቤት ትላለህ ሁለት ጊዜ። لبيك ማለት ምን ማለት ነው? أنا قائم إجابة بعد الإجابة። አሁንም እሺ፣ አሁንም እሺ፣ አሁንም ቀጥ ብዬ ባንተ ትእዛዝ ላይ ቋሚ ነኝ። አሁንም ቆሜያለሁ ማለት ነው። ለበይክ ማለት ለበይክ ማለት ምን ማለት ነው? ምን ማለት ነው? አቤት አቤት አቤት አቤት አቤት አቤት አቤት ለበይክ ማለት ምን ማለት ነው? ተስሚያ ነው አይደል? ታዛዥ ነኝ ታዛዥ ነኝ ማለት ትእዛዝህን እቀበላለሁ ትእዛዝህን እቀበላለሁ ኢጃበተን በዕደል ኢጃባ ማለት ነው። አሁንም እሺ አሁንም እሺ ማለት ነው። ያንተን ትዛዝ ለማከናወን አሁንም እንሺ አሁንም እንሺ ኢጃበተን بعد ኢጃባ ኢቃመተን بعد ኢቃ አሁንም ቀጥ ይያለው አሁንም ቀጥ ይያለው ባንተ ትዛዝ ላይ ማለት ነው ሁለት ጊዜ double ነው ለበይ አላሁመ አሁንም ጌታዬ ሆይ لبيك አሁንም ኢጃበተን ባዕደል ኢጃባ አሁንም እሺ አሁንም እሺ እሺ ጌታዬ ሆይ አሁንም ታዛዥ ነኝ አሁንም ታዛዥ ነኝ لبيك አሁንም ደገሙ لبيك አሁንም ታዛዥ አሁንም ታዛዥ እጃበተን بعد الإجابة አው እቃመተን بعد الإقامة አሁንም በአንተ ትእዛዝ ላይ ቀጥ ያልኩኝ በአንተ ትእዛዝ ላይ ቀጥ ያልኩኝ ማለት ነው ሁለት ጊዜ ደረስ ላ ሸሪከ ለክ ለአንተ አጋር የለህም ለአንተ በተመላኪነት አጋር የለም፣ በስልጣንም አጋር የለም፣ በሩቡብያም በኡሉህያም ለአንተ አጋር የለም። لبيك አሁንም አንተ ባዘዝከኝ ላይ ቀጥል እያለሁ፣ አሁንም አንተ ባዘዝከኝ ላይ ቀጥል እያለሁ፣ አሁንም እሺ፣ አሁንም እሺ ታዘዝ። إن الحمد ምስጋና والنعمة ጸጋ لك ለአንተ ያንተ የግል ንብረት إن الحمد ምስጋና والنعمة والنعمة ጸጋ بكسر النون ነው والنعمة نعمة نعمة لا نعمة إلا يجلل القرآن ليه والنعمة تبلو من ناكر الله ينفرقون لنفرقون أه، ونأكم فكم فكم أه،, أه. ونعمة تركوها من من الملل نعمة ንዕማ ማለት ጸጋ ነው ግን ሙቃቢሏ አደገኛ የሆነች ናት ይላሉ ሰፊን ሲሆን ጸጋ ውለታ ለፈርዖንና ለተከታዮቹ ሰጥቷል ግን ከጀርባ ምን አለው ቅጣት አለው መጨረሻ ላይ ታጠፋቸዋል ኒዕማ ግን በጣም ጥሩ ራህማ ያለባት ጸጋ ናት ይባላል ወኒዕማ إن الحمد مسكانا والنعمة تقام لك أي ملكك يانت يراسه ለአንተ የተገባ ያንተው ባለቤት ያንተው ንብረት ነው ወልሙልክ ስልጣንም የግልህ ነው ላ ሸሪከ ለክ ኧረ ላንተ አጋር የለህም ጌታዬ ይህን አሉ ነብዩ አለይሂ ሰላቱ ወሰላም ለበይክ اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ሶስቱም ተውሂድ አለበት ለበይክ اللهم لبيك لبيك لا شريك لك لبيك የተውሂድ الالوهية ነው ተውሂድ الالوهية ነው ለበይክ አሁንም ታዛዥ ነኝ በትእዛዝ ላይ ቀጥ ብያለሁ አላሁመ ለበይ አሁንም ታዛዥ ነህ በትእዛዝ ላይ ቀጥል እያለ لا شريك لك ለአንተ አጋር የለ አንተ ብቻ ነህ ተመላጩ አምልኮ የሚገባ ይሄ ምንድን ነው ተውሂደን ተውሂደል ኡሉሂያ ነው إن الحمد ያለው توحيد الأسماء والصفات ምስጋና ይገባል። ለምን ቸርነህና ምስጋና ይገባል። ለምን አዛኝ ነህና፣ ምስጋና ይገባል። ለምን ባሮችን ትወዳለህ። ኢነላህ ዩሂቡ አልሙተቂን ዩሂቡል ሙሕሲኒን ዩሂቡል ሙቅሲቲን አይደል? ስለዚህ ምስጋና የሚለው ኢነል ሐምደ የሚለው ራሱ ምንን ይመራል አስማ ወሲፋት አንድ የሚመሰገን አካል መመስገንነቱን የሚገልጽ ባህሪ ያለው ማለት ነው። እነዛ ደግሞ ባህሪያቶች ናቸው። አይደል ተግባባን ገብታችኋል እሺ ይሄ አስማው ሲፋት ጋር ይያዛል ወኒዕመተ ለከወል ሙልክ ጸጋም ያንተ ንብረት ነው ስልጣንም ያንተ ነው ይሄ ደግሞ ምንን ይጠቁመናል ሩቡብያን ባለቤትነት ነው የሚጠቁመን ተውሂድ ሩቡብያን ይጠቁመናል ሶስቱም የተውሂድ ክፍሎች አሉ ለዚህም ነው ምን አለን ጃብር አሐለ ቢተውሂድ በሶስቱም ተውሂድ ጠቋሚ አረፍተ ነገር ነብዩ አለይሂ ሰላቱ ወሰላም ድምጻቸውን ከፍ አድርገው አወጁ ምን አሉ ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ ሶስቱም የተውሂድ ክፍሎች አሉ አንደኛው የተውሂድ ክፍል ተውሂድ አልኡሉሂያ ከየት ከየት የትና የት ነው ان الحمد كملو فكيت يالو تمولون لا شريك لك لبيك كملو درس توحيدا اولوهيا توحيد اولوهيا ما لم نبر عملاكو عملكو يمجبو لسو بسان يملون يتقومنا توحيدا اسماء وصفات تاكيد اقرأ توحيد الاسماء وصفات يتقوم النيتون ان الحمد ان الحمد يملو ان الحمد يملو بالتاون إن الحمد لله بس كاتو هذا الأسماء والصفات إن فات جناه يشوف نس جانا ولا ملو نس جانا ماله تويدا يفوز يسمع يسأل عزيز جبار حكيم عليم رحيم حميد <laughs> ما شاء الله عميد عليك عميد عليك ايش عندنا من مرات ان الحمد لله እነዚህ ባህሪያቶች ስላሉት ነው ምስጋና የተገባው። ማሻአላ እሺ ተውሂድ ሩቡብያ የትኛው ነው? እ ማሻአላ እነዚህን ማለት ትናንትና የሆነ ሊጠይቁ ነበር። እነዚህን ሀጅ ከሀጅ ስርዓቶች ማለት መለይካ ማስደንገጥ ነው። እንደዛ ይላሉ ማለት ከእንትን አረፋ ከመግባቱ በፊት አላሁ አክበር አላሁ አክበር ማለት መለካ ያስደነግጣል ያስደነግጣል አይደነብር ልክ እንደዛ ይሸው መለካ ደግሞ እሺ ይህንን ይሉ ነበረ አለ በቃ እስከዚህ ሐታ ኢዛ አተይና البيت በይቱላህ እስከምንመጣ ድረስ ይህን ተልቢያ እያሉ ይቀጥላሉ ተልቢያውን እያሉ መንገዱን ይቀጥላሉ ነብዩ አለይሂ ሰላቱ ወሰላም ከየት ወጣ ነው? ከየት ወጣ? ከመዲና ወጥተን ማን ገብተን ነበር? ዘልሁለይፋ ዘልሁለይፋ ላይ የተከሰቱ ክስተቶችን አየ። ከዛ ተልቢ ያደረጉ ኢራም አደረጉ። ወጣን ከዘልሁለይፋ የት ሄድ? መካ ሄድ። መካ ገባን። حتى إذا أتينا ደረስን البيت በይቱላህ አጠገብ ደረስ። እዛ ሲደርሱ እስተለመር ሩክነ ሩክነል የማንይን ነብዩ عليه الصلاة والسلام ዘየሩ። መዘየር ማለት استلام ማለት በእጃቸው ነቅተው ከፈለጉ እጃቸውን ይሰማል። መዳሰስ ማለት ተክቢል ዳይሬክት በዚህ እንትኑ መሳብ እስቲ እስላም ማለት ደግሞ በእጅ ኢሻራ ሊደረግ ይችላል። እንደዚህ በአሁኑ ሰዓት በጣም ማዕበል ስለሚሆን ዛፍ ላይ በእንትኑ ላይ በመስጊዱ ላይ ጠዋፍ ይደረጋል። በርቀት በፎቅ ላይ ማለት ነው። እዛ ላይ ሆነ ኢሻራ ታደርጋለህ ሀጀር ላስወድና ሩክነ ሊማን አጠገብ ለማንኛውም ነብዩ አለይሂ ሰላቱ ወሰላም በይቱላህ ዳር ጋር ሲደርሱ እስተለመ ሩክነ ሩክነ ሊማንን እስቲላም አደረጉ ዘየሩ ፈረመለ ሰላተን ሶስት ጊዜ በሶምሶማ ዞር ሶስት ጊዜ ወመሻ አርባአን አራቱን ደግሞ ቀስ ብለው ተጓዙ። ጠዋት ጀመሩ ማለት ነው። መካ ገቡ። መካ ከገቡ በኋላ በይቱላህ አጠገብ ሄዱ። በይቱላህ አጠገብ ሄዱና ምን ጀመሩ? ምን ጀመሩ? ልክ ጧፉ የሚጀምረው ከእንትኑ ሀጀረል አስወድ አለ አይደል? ሀጀረል አስወድ ሩክኑ እንደዚህ አካባቢ በየማን ነው። ሩክኑ ላይ አይደለም፣ ዘጠና ዲግሪ ላይ አይደለም የተቀመጠው፣ በዚህ በኩል ነው። ከሱ ኋላ ነው የምትጀምረው፣ ከሱ ኋላ ነው የምትጀምረው። እንደዚህ ጧፍ ስትጠውፍ ከዚህ ከኋላ ነው የምትጀምረው። ሩክነ ሌማኒ እነዚህ ናቸው። እዚህ ላይ እስቲላም ያደርጋል። በእጃቸው ይህንን ግድግዳውን ይነኩትና ይደረጋል። ከዚህ ከኋላ ከሀጀረል አስወድ ወደ ኋላ ቀረት ትላለህ። ከዚህ ነው የምትጀምረው ስትጀምር እና ሶስቱን በሶምሶማ ነው። ሶስቱን ረመለ ማለት ረምል ከሆነ አሸዋ ረመለ ቨርብ ነው። ረመለ ማለት ሶምሶማ በፍጥነት ሄደ ማለት ነው። በፍጥነት ሄደ ማለት በአሁኑ ሰዓት ሶስቱን ረመሎች አይቻልም። በጣም ህዝብ ብዛት ስላለ መሮጫ አይደለም፣ ቀስ ብሎ መሄጃ ራሱ እየተገፋ ያለ ፍላጎት ራሱ ዘጠኝ ጊዜ ልዞር ትችላለህ። በጣም ህዝብ ስለሚበዛ ማለት ነው። እና ሶስቱን በፍጥነት ነው የሚካሄደው ሶስቱን እነዚህ እንትን በሰንሶማ ማለት ነው። ሶስቱን እንትኑ ሶስቱን ዙሮች የመጀመሪያዎቹ ሶስቱን ዙሮች፣ አራቱን ዙር ደግሞ በምንድን ነው የሚካሄደው? ቀስ ብሎ መሺ ነው። መሺ ማለት በእርምጃ ማለት ነው። ቀስ ብሎ ረመል በፍጥነት በሶምሶማ ማለት ነው። የዛን ጊዜ ሰው ብዛት ስላልነበረ ያደርጉት ነበር። በአሁኑ ሰዓት ግን ሰው ብዛት አለ አትችለውም። እና አሁንም ቀርቷል። ነብዩ አለይሂ ሰላቱ ወሰለም መጀመሪያ ሶምሶማውን የጀመሩበት ምክንያት በእንትን በዑምረተን ቀባ ጊዜ ነው። የዑምረተል ቀባ ጊዜ ቀጣይ ዓመት ትገባላችሁ ብለዋቸው በሁዴቢያ ስምምነት ተመልሰው ነበር አይደል? ዑምረተል ቀባን በሚያደርጉበት ሰዓት ጃአ አህሉ የስሪብ አለዚነ ወሐነትሁም ወባኡ ወባ ድክም ያደረገቻቸው የየስሪብ ሰዎች መጡ። የሙሐመድ ሰሃቢዎች ወባ በጣም የከፋበት ቦታ ነው መዲና ማለት። እነዚህ ወባ ያደከማቸው መጡ። እስኪ እያየናቸው መንቀሳቀስ ያቃታቸው ሰዎች ናቸው እስኪ እንሳቅ ብለው ቁረይሾች እዛን ጊዜ መካ አልተከፈተችም ከበው ይጠብቃሉ በምዕራቡ በኩል ነበር የነበሩት በዚህ በምዕራቡ በኩል ነበር የነበሩት ቁረይሾች ተሰብስበው በእነማን ለመሳል በነብዩ ሰሃቢይ ነቢይ አለ ሰላት ወሰላም እዚህ አካባቢ ስደርሱ እነሱ ስለሌሉ የሚቀመጡት በምዕራቡ በኩል ነው። እዚህ ስትደርሱ ቀስ ብላችሁ ሄዱ። እዚህ ጫፍ ስደርሱ እሩጡ እያዩአችሁ። ለምን አአ እነዚህ ኃይል አላቸው አንችላቸውም፣ አሁን ቢጀመር ጦርነትም ስለማንችል ተዋቸው ይላሉ። ወኔ ቅዋቸውን ለማሳየት ማለት ነው። ሶስት ጊዜ ከዛም በኋላ ሙሉውን ሶስት ጊዜ መሮጥም ተጀመረ። ነብዩ ራሳቸው አደረጉት። ፈበቂ ባዕደማ ዘሃበ አልሙሽሪኩን ወሽርኩን ሽርካቸው ሙሽሪኮችም ከጠፉ በኋላ ራሱ ቀጥሏል። ነብዩ ኋላም አድርገውታል። መካን ከከፈቱ በኋላ ሐጀተል ወዳ ባደረጉበት ሰዓት የዛን ጊዜ ሙሽሪክ የለም መካ ግን ሶስቱን ዙር ሩጠዋል። አሁንም ሶስቱ ዙር ይሮጣል። ዑመርም መጀመሪያ ላይ በቃ ነብዩ አለይሂ ሰላቱ ወሰለም መጀመሪያ ሶስቱን ዙር የሮጡበት ምክንያት ሶምሶማ አይሮጡበት ራሳቸውን ቁዋቸውን ለማሳየት ነበር። አሁን ግን ዛሃበ ሽርኩ ሽርክና ወአህሉ ሰዎች ጠፍተዋል። ስለዚህ ሰባቱንም ቀስ ብለን እንዙር አለና አአ ለምን ነብዩ አለይሂ ሰላቱ ወሰለም ራሱ ሙሽሪክና ሽርክ ከጠፋ በኋላ ራሱ ሶስቱን ዙር ሩጠዋል አይደል? በቃ እዛው ነብዩ ባደረጉበት እንቀጥላለንና እስካሁን ድረስ ይሰራል እንደዚህ ነው ያለው። እስካሁን ድረስ ሶስቱ የመጀመሪያዎቹ ዙሮች ምን ይደረጋሉ? በሶምሶማ إذا أتينا البيت استلم الركن ركن اليمان زيرونا النبي عليه الصلاة والسلام سلم ثلاثا ሶስቱን የመጀመሪያዎቹን ሶምሶማ ሮጡ ወመሻ አርባዓን አራቱን ደግሞ ቀስ ብለው ሰባት ዞር አይደል ምን ምን ጨረስን ማለት ነው ጠዋፍ አለቀ ተከታተሉ በትክክል ፕሮሰሱ ነው ይቀጥላል እንደገቡ ገቡ ገቡ እቃህን ሆቴል ማስቀምጥ የትም ማስቀምጥ ውዱን አድርገ ገላህን ታጥበ የት ይገባል መካ ከገባ በኋላ ሐረሟን እንትኑ ካዕባ አጠገብ ከሄድክ በኋላ ሰባት ጊዜ እንደምትዞር ይችን አስታውሳው እቃህን አስቀምጠህ ثم አታ መቃ ጠዋትን ጨረስ እየሰራን ነው እንበል በሐሳብ ثم መቃም ከዛ መቃሙ ኢብራሂም አጠገብ መጡ መቃሙ ኢብራሂም የሚባለው የነብዩላህ ኢብራሂም እየቆሙበት ምንን ሲያደርጉ የነበረው ነው ሲገነቡ ካዕባን ሲገነቡ የነበረበት ነው መቃሙ ኢብራሂም የዛን ጊዜ እስማኤልን ድንጋይ ላይ እየወጣ ነበር የሚያቀብላቸው ሲገነቡ ማለት ነው መቃሙ ኢብራሂም አጠገብ መጡና ፈሶላ ሁለት ረካዓ ሰገዱ ነብዩ አለይሂ ሰላቱ ወሰለም ከምን በኋላ ማለት ነው ከጠዋፉ በኋላ ሁለት ረካዓ አለ ማለት ነው ዋጅብ ነው ዋጅብ አይደለም ሱና ነው ሙስተሐብ ነው ይወደዳል አለበለዚያ ይችን ሁለት ረካዓ ካልሰገደ ሶላቱ እንትኑ ጠዋፉ ተቀባይነት የለውም አይባልም ግን ሱና ነው ሱና ሆኖ እንተዋለን አንተውም ሁሉ አን መናሲከኩም የሐጅ ስነ ስርዓታችሁን ከኔ ውሰዱ ብለዋል እንሰራታለን እንደ ዋጅብ አድርገን እንሰራዋለን ምንም እንኳን ዋጅብ ባይሆን ثم رجع الى الركن ተመለሱና ወደ ሩክነ የማን መጡ ረካዓት ሁለት ረካዓት ከሰገዱ በኋላ መቃሙ ኢብራሂም አጠገብ የት መጡ መልሰው? መቃሙ ኢብራሂም ሌላ ቦታ ጠጋ ብሎ ነው የሚገኘው። ጠጋ ብሎ ራቅ ብሎ ነው የሚገኘው። እዛ ቦታ ላይ አሁን ራሱ በእንትን እኮ ታዩታላችሁ፣ በፊልሙ ላይ ራሱ ይመጣል። ሰራው ስግድ ታዩታላችሁ። መቃሙ ኢብራሂም ይሄ ነው ብሎ ያሳያችኋል። ትንሽ ነገር ናት ከጎን በኩል ያለው እሱ አጠገብ ሰገዱና ተመልሰው ሩክነ ሌማን አጠገብ መጡ። ፈሰለመው እንደገና ዘየሩና መልሰው ማለት ነው። መጀመሪያ ሲገቡም ዘይረውታል አይደል? ጠዋፍን ሰባት ግዚያ አደረጉ። ሁለት ረካዓ መቃሙ ኢብራሂም አጠገብ ሰገዱ። ሰግደው ሶላት ልክ አሰላሙ አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ካሉ በኋላ ዱዓቸውን አድርገው የት ሄዱ? መልሰው መቃሙ ኢብራሂም ሩክነል የማን ተገብ ሄዱና ምን አደረጉ? ዚያራ አደረጉ። አሁን አሰላምተው ሊወጡ መስ ከአባውን እስላም አደረጉና ሩክነል የማንን ወጡ ثم خرج ወጡ من الباب በበሩ الى الصفا ወደ ሶፋ ወጡ በሶፋ መውጫ ምን ሊያደርጉ ነው በቃ ስራውን ፕሮሰሱን እየተከተላችሁ ነው እሺ ሳይ ጀመሩ ነው الى الصفا ወደ ሶፋ መጡና فلما دنا من الصفا ሶፋ የምትባለው አነስተኛ ጎራ ነገርና ተራራ ነገር አሁን የራሷ ምልክት አድርገውባታል ሶፋው አጠገብ መጡና ቀራአ ይችን አያቀሩ ነብዩ አለይሂ ሰላቱ ወሰላም ልክ ሰዕይ አድርገን ረካዓት እንትን ጠዋፍን ሰባቱን ዞረን ረካዓተኝ ሰግደን መልሰን እስኪላም አድርገን ወደ ሶፋ ነው የምንለው ሳይ ከጧፍ ቀጥሎ ነው ማለት ነው። قرأ إن الصفا والمروة من شعائر الله አሉ ነብዩ عليه الصلاة والسلام። ሶፋና መርዋ ከአላህ ከተአምራቱ ወይንም ከህግጋቶች ውስጥ ይጀመራሉ አላህ ምድር ላይ ካስቀመጣቸው ምልክቶች እነሱም ሀጅ ስነ ስርዓት ውስጥ የሚካተቱ ናቸው። ምልክቶች ናቸው፣ የተከበሩ ቦታዎች ናቸው። أبدأ እጀምራለሁ بما بدأ الله به አላህ በጀመረበት እጀምራለሁ አሉ። ሰባት ጊዜ ይዞራል አይደል? በሁለቱ ተራሮች መካከል አላህ የጀመረው ምን ብሎ ነው? إن الصفا ብሎ ነው የጀመረው። إن المروة والصفا ሳይሆን እነ ሶፋ ወልመርወተ ከመርዋ ጀምረህ ወደ ሶፋ ብትመጣ አንድ ዙር አይባልም፣ አይቆጠርም። አንድ ዙር አይባልም። እንደገና ከሶፋ ወደ መርዋ ስትሄድ ነው አንድ ተብሎ የሚቆጠረው። ስምንት ጊዜ ካልዞርክ አይቆጠርም ማለት ነው። ሰባት ጊዜ ለማለት ከሶፋ መርዋ፣ ከመርዋ ሶፋ ሁለት ይሆናል ማለት ነው። ደርሶ መመለስ አንድ አይደለም የሚባል ደርሶ መልስ አንድ አይደለም። ስትሄድ አንድ ነው፣ ስትመለስ ሌላ፣ ስትሄድ ሌላ፣ ስትመለስ ሌላ፣ ስትሄድ ሌላ፣ ስትመለስ ሌላ ያ ማለት ነው ከሶፋ ተነስቶ መርዋ ደርሶ እንደገና ሶፋ ሲመጣ አንድ እንደዛ እንዳትል በሶፋ ጀምራለሁ። أبدأ ጀምራለሁ بما بدأ الله به አላህ በጀመረበት ጀምራለሁ አሉ። فرقى الصفا ሶፋ ላይ ወጡ። ሶፋ የተወሰነች አነስተኛ ተራራ ናት። እሷ ላይ ወጡና حتى رأى البيت በይቱላህ እስከሚታያቸው ድረስ ካዕባው እስከሚታያቸው ድረስ ተራራዋ ጫፍ ላይ ወጡና ካዕባው ታያቸው። አሁን ሰዓት እኮ ፎቁ ሰማይ ጠቀሱ ማለት ዙሪያውን ያለው ነገር ካዕባው ታያቸው። ፈስተቅበለ ልቅብላ ነብዩ ወደ ካዕባ ዞሩና እሰፋው ላይ ሆነው ወደ ካዕባ ዞሩና ተዋሐደ ወከበረ አላህን ብቸኛ እንደሆነ ገለጹ። ወከበረ ልቅናውንም አወጁ። ወቃል እንዲህ አሉ ላ ኢላሃ ኢላላህ ወሕደሁ ላ ሸሪከ ለ ለሁ ልሙልክ ወለሁ ልሐምድ ወሁ ዓላ ኩል ሸይን ቀዲር ላ ኢላላህ አንጀዘ ዋዕዳ ወነሰረ አብዳ ወሐዘመ ልአሕዛበ ዋሕዳ የሚለውን አነበቡ። የት ላይ ሆነው ሶፋ ላይ ሆነው ወደ የት ወደ ካዕባ ዞረው እስትቅባል አልቂብላ አድርገው ማለት ነው። ላኢላሃ አይ ላነዕቡደ ቢሐቅን በትክክል አምልኮ የሚገባው የለም ኢላላህ አላህ እንጂ በትክክል የሚገዛ የሚገዙት ማንም የለም። ወህደው አላህ ብቸኛ ነው በተመላክነት ላ ሸሪከ ለው አጋር የለውም አሁን ሌላ የሚመለክ አጋር የለውም በትክክል ተመላኪ ማለት ነው። ለሁል ሙልክ ስልጣኔ ግሉ የራሱ ነው። ወለሁል ሐምድ ምስጋና የሚገባዋል ለሱ ብቻ። ለሁ ለሁ አልሐምዱ ለሁና አልሙልኩ ለሁ ለሁል ሙልኩና አልሙልኩ ለሁ ይለያያል። አልሙልኩ ለሁ አረፍተ ነገሩ ትክክል ነው። ሙብተዳና ከበር ነው የሚሆነው። ለሁል ሙልኩ ለሁ ያለው ቀድሞ ከመጣ ከበር ከሙብተዳ ቀድሞ ከመጣ በአረቦች ወይንም በፈሲሑ ነው የሚሆነው? ለሱ ብቻ ሐስብያን ይጠቁመናል። ለሁል ሙልክ ስልጣን የግሉ ለሱ ብቻ ነው ወለሁል ሐምድ ምስጉንነትን ለሱ ብቻ ነው ብለው መጥለቅ እያርይ ስለሌለ ከአንድ ሰው ቆንጆ ቢሆን ቆንጅናውን በራሱ አቅም አይደለም የሚያመጣው ምንም አይመሰገን መድህ ነው እንጂ የሚገባ ሐምድ የሚባል ነገር አይገባው እክትያርይ አይደለም ጀማል ለእክትያር የለው ያለ ፍላጎት ነው ፈሲህ ሰው ብታገኝ ቀልጣፋ ሰቃይ ብታገኝ ሐምድ ሳይሆን መድህ ልታደርግ ትችላለህ ሐምድና በራሱ ፍላጎት በራሱ አቅም ያገኘው አይደለም ስለዚህ ነው ሐምድ ለማንም አይሰጥም። ሁሉም በራሱ ሳይሆን የተወሰነ ነገ ይጠይቃል እያንዳንዱ ያገኛል። ወለሁ ልሐምድ ምስጋናም ለሱ ብቻ ነው። ወሆ አላህ አላ ኩል ሸይን ቀዲር በሁሉም ነገር ላይ ችሎታና ብቃት ያለው ሀያል ጌታ ላኢላሃ ኢላላህ አሁንም ከሱ ውጭ በትክክል የሚመለክ የለም። አንጀዛ ዋዕዳ ቃል ኪዳኑን አጽድቋል፣ አጽንቷል። ምን አድርጓል? ተግብሯል። አላህ አንጀዘ አጸደቀ፣ አጸና፣ ፈጸመ አደረገው። ዋዕዳ ቃል ኪዳኑን አከበረ ጌታችን። ወነሰረ አብዳ ባሪያውንም ረዳው። ዘመን አህዛብ ህዝቦችን ስብስቦችን ጀማዓዎችን በተነ አሸነፈ። وحده ብቻውን እሱ በግል ማንም ሳይጋራው ማለት ነው። ይሄ እንትና ላይ የተደረገው ነው። መዲናን ከበዋት ነበር አይደል? ኸንደቅ እንትን መዲናን ዙሪያዋን በቆፈሩ ጊዜ ማለት ነው። የዛን ጊዜ ቁረሾች ከተለያዩ እንትኖች ጋር ከአይሁዶች ሴረኞች ጋር ወገነው ዙሪያውን አህዛቡ ተከትለው ነበር። አህዛብ የሚባሉት እነዚህ ናቸው። የ group ስብስቦች ክምችቶች ማለት ነው። ከተለያየ ቦታ እንትኖችን ጨምሮ ከተለያየ ጎሳ ሰብስበው ሰብስበው ነበር። በጣም ብዙ ሺህ ናቸው። ያ ሁሉ መዲናን ከቧት ነበር። ግን ያለምንም ጦርነት ያለምንም ደም መፋሰስ የሆነ ነገር አውሎ ነፋስ መጣ። እንትናቸው ድንኳናቸውን ወሰደው ርድስታቸው ምናቸው ሁሉ ሲገለባበት ወይ የሆነ ነገር አላሉ ተበተኑ እዚህም ነው አብሽር ብሏቸዋል ነብዩም አለይሂ ሰላቱ ወሰለም መካ እጅ ትገባለችም ብሏቸው ነበር ይኸው ገባል ቃሉን አከበረ ባሪያውን ረዳ ምን አደረገ አላህ አንጀዘ ወዕዳ ቃል ኪዳኑ ፈጸመ ቃል ኪዳኑን አሟላ አደረገው ወነሰረ አብዳ ባሪያውንም ረዳ ባሪያውንም ረዳው وحازم አህዛብ። ስብስቦችን ህዝቦችን አንቆታቆተ አሸነፈ ማለት ነው ዋዕዳ እሱ ለብቻው በራሱ በገደው አሸነፋቸው ያለ ምንም መፋሰስ ተበተኑ ይችን ተውሂድ ነብዩ አለይሂ ሰላቱ ወሰለም ሶፋ ተራራ ላይ ወጥተው አነገቡ ጀምሯል የሶፋና መርዋ መካከል ያለው እንትን አልጀመረም ማለት ይችን ዱዓ አደረጉና ثم دعا ይችን ተውሂድ ካነበቡ በኋላ ثم دعا ዱዓ አደረጉ በይነ ذلك በዚሁ መካከል እዛው ሶፋ ላይ ያሉ ዱዓ አደረጉ ሰላሳ መራት ሶስት ጊዜ ثم دعا بين ذلك ሰላሳ መራት ሶስት ጊዜ ثم نزل ከዛ ወረዱ من الصفا ከሶፋው ወረዱ الى المروه ወደ መርዋ ተጓዙ ከሶፋው ላይ ወረዱና ወደ መርዋ ሄዱ አንድ ማለት ነው ጀመረ ፕሮሰስ ሐታ ኢዘን ሶበት ቀደማሁ እግራቸው እስከደረሰች ድረስ የት ሲበጥኒል ዋዲ ወንዙ ውስጥ ማለት ነው። በጥን ማለት ሆድ ማለት ነው። ሲበጥኒል ዋድ ወንዙ ሸለቆ ውስጥ ሲገቡ ሰዓ ፈጠን ብለው ሮጡ። ዋድ አለ እዛ መካከል ላይ መርዋና ሶፋ መካከል አለች ወንዝ ነገር ትንሽ ዝቅተኛ ቦታ አለች ሶፋና መርዋ መካከል ላይ የተወሰነች ወንዝ ነገር አለ። እዛ ውስጥ ሲገቡ ቶሎ ሩጠዋለሁ። ዋደ ሙሐስገር ፈጠን ብለው ተሻገሩት ወንዙ ሀታ ኢዘን ፈበት ቀደማሁ ልክ እግራቸው ስትደርስ ማለት ነው። የት ስትገባ እንፈበ ማለት ከላይ ወረደ ማለት ነው። እንፈበ ማለት ወረዱ ወንዙ ውስጥ ገቡ ዘንሰበት ቀደማው እግራቸው ስታርፍ ሲበቅን ወንዙ ውስጥ ሲደርሱ ውስጥ ላይ ሲገቡ ሰዓ ፈጥኖ ተሻገሩ ሐታ ኢዛ ሱዒደ እስከሚወጡ ድረስ ማለት ወንዙ ውስጥ ከገባ የምትወጣው ተራራ አለ ማለት ነው አይደል የተወሰነ ዳገት አለ ማለት ነው ከወረድክ ትወጣለህ አይቀርም ወረዱ። ልክ ወንዙ ሲደርሱ ፈጥነው ተሻገሩትና ተራራውን ወጡ። ተራራውን ከወጡ እንትኑን የሸለቆውን የማዶውን ጥግ ከተሻገሩ ከወጡ በኋላ መሻ ኢለል መርዋ ከዛም በኋላ ደግሞ እስከ መርዋ ድረስ ቀስ ብለው ሄዱ። እዚህ መካከል ላይ በአሁን ሰዓት አረንጓዴና የሆነ እንት ነገር ምልክት አለ። በይነል ዓለመይን ነው የሚሉት ዑለማዎች ሲናገሩ ሁለት ምልክቶች አሉ። ያጋጣሚ ሶፋዝ ከሆነ መርዋታች ከሆነ በሁለቱ ግንዶች መካከል ወንዙ ሊሆን ይችላል። ይሄንኛውና ያንኛው ምን ይሆናል ማለት ነው። መካከሉ ወንዝ ብታደርጉት እዚህ ጫፍና እዛ ጫፍ አረንጓዴ ባንዲራ ነገር ይተከላል። ከዚህኛው እስከዚህኛው ባንዲራ ድረስ ሩጡ ማለት ነው። ባሁን ሰዓት ላትሮጥ ስላለ ግጭ ይበዛል። ገብታችኋል? በዛባችሁ እንስራ አልበዛም አዋ አንተ በጣም በጣም እጅግ በጣም لأن النبي صلى الله عليه وسلم لأن النبي صلى الله عليه وسلم فعله أو دعا يجي አድርጎታል እናደርጋለን خذوا عني مناسككم ثم نزل من الصفا ከሶፋ ወደ መርዋ ወረዱ حتى اذا تصبت ቀደማው እግራቸው ስገባ ሲበጥን الواد ሰዓ ሮጠው ተሻገሩ حتى اذا صعد የማዶን ጥግ እስከሚሻገሩ ድረስ መሻ ከዛም በኋላ ኢለል መርዋ የቀረውን ደግሞ እስከ መርዋ ድረስ ቀስ ብለው ሄዱ ففعل على المروه በመርዋ ላይ አደረጉ كما فعل على الصفا ሶፋ ላይ እንዳደረጉ እዛ ላይ ያለውን ሁሉ አምጡ። ወደ ካዕባ ዞሩ። ካዕባም ታያቸው፣ እስትቅባልም አደረጉ። ተውሂድንም አወጁ። ምን ብለው ከበረ፣ ሀለለ ከኋላ ያሳለፍነውን ማለት ነው። ላኢላሃ ኢላላህ ወህደሁ ላ ሸሪከ ላ ያለውን እሱ መርዋም ላይ ደገሙ ደገሙ ከማ ፈዓለ አለ ሶፋ ላይ ያደረጉትን አደረጉ ፈዘከረ አልሐዲስ ሐዲሱን ከጁ እንትን ይቀጥላል እዚህ መካከል ላይ ሰባት ዙር ማለት ነው ከዛ ከሶፋ ይወርዳሉ ከመርዋ ይወርዳሉ ሶፋ ይመጣሉ ተመልሰው ይሄዳሉ ይመጣሉ ሰባት ጊዜ ማለት ነው ያው ጊዜ አይደለም መጀመሪያ ላይ ካደረግከው ሰባት ጊዜ ተመላለሱ ወፊ እዚሁ ሐዲስ ውስጥ ይቀጥላል እንትን ጨረስ ምን ጨረስ ነው ሐዋስ አደረግን ረካዓቴን ሰግድ እስቲላም አድርገን ወደ ሶፋ ወጣን ምን ምን አደረግ ሳይ ጨረስን አይደል እሺ ሳይ ተቋጭ አለቀ ከዛ ወደ ሆቴላችን እንመለሳለን የአጋጣሚ ተመቱ ያህረመ ሰው ካለ ምን ማድረግ አለበት ከኛ ውስጥ ምን ማድረግ አለበት? ወይ መላጨት ወይ ማፋጠር አለበት። እሺ ቂራን ያረመ ደግሞ ከኛ ውስጥ ካለ ምን ያደርጋል? አሁን ዝም ብሎ ወደ ሆቴል ብቻ ይሄዳል። ምንም ነገር አይደለም። እሺ አምስትም ቀን ይሩነን፣ 15 ቀን ይኖር፣ አስርም ቀን ይኖረን ቆየ። እዛው ሆቴላችን ቆየ። ስምንተኛው ቀን ደረሰን ነበር። ምን እናድርጋው? ፈለማ ካነ የውም ተርዊያ ነብዩ አለይሂ ሰላቱ ወሰለም የውም ተርዊያ የሆነ ጊዜ የውም ተርዊያ ማለት ስምንተኛው ቀን ማለት ነው። ከዙልሕጃ ስምንተኛው ቀን የውመተር ወያ ማለት ውሃ የሚይዙበት እለት ማለት ነው። ለስንቃቸው እነሱ በስምንተኛው ቀን እዚሁ መካ ላይ ውሃ ይዘው ወደ አረፋ ሊሄዱ ነው አይደል? አዳራቸው ሊሸኙ ነው ሚና ሚና አድረው ጠዋት በዘጠነኛው አረፋ ሊሄዱ ነው። አረፋ ላይ ደግሞ በዛን ጊዜ ውሃ አልነበረም። ውሃ ከዚህ ነው ከዘምዘሙ ተሸክሞ የሚሄድ የውመ ተርዊያ የተባለው ውሃ የመቅደው ቀን ማለት ነው። የውመተርዋ ሲባል ስምንተኛው ማለት ነው። ፈለማ ካለ የውመተርዋ የውመተርዋ የሆነ ጊዜ ወይም ስምንተኛው ቀን ዙልሕጃ ተወጀሁ ኢላ ወደ ሚና ጉዞ ጀመሩ። ሐጃጅ ሁሉ ተጠቅሎ በአንድ መስመር ያስፈራል። በቃ ይንቀሳቀሳል ማለት ነው። በስምንተኛው ቀን ወደ የት ይጎርፋሉ? ወደ ሚና ይተማሉ እንዳለ አስቡ። እኛ አብረን ነን። በነብዩ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ጋለቡ ፈሰላ ቢሃ ዙህረ ወልዐስረ ወልመግሪበ ወልዕሻአ ወልፈጅረ ሰገዱ። ሚና ሄዱ በስምንተኛው በስምንተኛው ሚና ሄዱ። አሁንም አሁን የሚያደርጉት ምንድነው? ዙሁርን ሰግደው ኹጥባ ይደረግና ይሸኙታል ህዝቡን ነው። ነብዩ ዐለይሂ ሰላቱ ወሰላም ግን በምን ሰዓት ነው ሄዱ? ሚና ሄድ አምስት ሰዓት ይሁን አራት ሰዓት ነው በጣም ቅርብናት ቅርብናት ነው ሚና ዝም በጣም ቅርብናት እዛው መካ ሐረም ሐረም ውስጥ ናት ነው ርቃ ላይ ሄደች ሚና ሄዱ ዙሁርንም እዛው ሰገዱ አስሩንም ሰገዱ መግሪብንም እዛው ሚና ኢሻንም እዛው ሚና አደሩ ማለት ነው ጧፍ ሱብህ ሰገዱ ስንተኛው ቀን ገባ ማለት ነው ዘጠነኛው ገባ ስምንተኛው ሚና ላይ ከእንትን በኋላ ثم መከተ ቀሊላ ፈጅርን ሰገዱና ثم መከተ ቀሊላ ትንሽ ተቀመጡ መከተ ማለት መቆየት መቀመጥ ማለት ነው ثم መከተ ቀሊላ ትንሽ ቆዩና እዛው ሚና ላይ حتى طلعت الشمس ፀሐይ እስከምትወጣ የስንተኛው ቀን የዘጠነኛው ቀን የዘጠነኛው ቀን ፀሐይ ወጣች ፈአጃዘ አለፉ ተሻገሩ ሄዱ ማለት ነው አጃዘ ማለት ፈአጃዘ ሄዱ حتى አታ አረፋ አረፋ መጡ አረፋ ደረሱ ጠዋት ማለት ነው። በዘጠነኛው ፀሐይ እስከሚወጣ ድረስ የት ቆይተው ነበር? እዛው ሚና ነበር አይደል? በዘጠነኛው ቀን የግድ ውቁፈል አረፋ ስላለ ፀሐይ ከወጣች በኋላ እዛው ሚና ላይ እያሉ ተነሱ። ከየት ከሚና ጫኑልኝ አሉ። ተነሱ። ወዴት መሄድ ጀመሩ? ወደ አረፋ መሄድ ጀመሩ። ወደ አረፋ መሄድ ጀመሩ። ሐጃጅ ሁሉ እንደዚህ አንድ ላይ ነው የሚጓዘው። ገብታችኋል? ልክ ወደ አረፋ እየሄዱ እያለ ዘጠነኛው ቀን ነው ብለናል። ወደ አረፋ እየሄዱ ወጀደል ቁበተ እንትን ድንኳኑን አገኙ። ቀዱሪበት ተተክሎላቸዋል። ለሁ ለነብዩ አለይሂ ሰላቱ ወሰለም ቢነሚራ ነሚራ የሚባለው ቦታ ላይ ወደ አረፋ መጡ ነበር ቅድም ያለናል ከሚና ፀሐይ ከወጣች በኋላ ወደ አረፋ እየተጓዙ እያለ አረፋ ከመድረሳቸው በፊት ቀደም ብሎ ነሚራ የምትባል ቦታ ላይ ልክ ነሚራ ላይ ሲደርሱ ድንኳን ተጥሎ አገኙ። ኦ በቃ እዚህ ድንኳን ውስጥ እዚሁ ዙሁርና አሱር እንስገድና ከሰዓት አረፋ ሜዳ ላይ እንሄዳለን አሉ። እሺ ነሚራ ላይ ደረሱ። ፈነዘለ ቢሃ እዛ አረፉ። የት ነሚራ የሚባለው ቦታ ላይ አረፉ። የጫኑትንም አራገፉ፣ እዛው አረፉ። ሀታ ኢዛ ዛለት ሸምሱ ፀሐይ ዘንበል እስከምትል ሰባት ሰዓት ስምንት ሰዓት ድረስ እዛው ቆዩ። አመረ ቢልቀስዋ በቀስዋእን አዘዙ ነቢዩ ዓለይሂ ሰላቱ ወሰላም ፈሩሕ ነው ተጫነችላቸው። ከምን በኋላ ማለት ነው? እስከ ዘዋል ድረስ የት ቆይተዋል? የት ቆዩ? ነሚራ እንዳትመለሱ ከመንገድ ይሄድ ነው ይሄ መንገድ ላይ ነው فوجد ቁባ قد ضربت ቢለሚራ بنميرة ላይ ተመጥቶ ተተክሎላቸው ደረሱ ወረዱ አጣ اذا زالت الشمس አይ ዘንበል እስከምን ድረስ የዘጠነኛው ቀን እዛ ቆየ አመረ ቢልቀስዋ ልክ ፀሐይ ዘንበል ካለች በኋላ ሰባት ሰዓት ወይ ሰዓት አካባቢ ላይ አመረ ቢልቀስዋ በቀስዋ አዘዙ እሺ የሚጠቀው ግመላቸው ናት ፈሩህ ለተለው ተጫነችላቸው ሰዓታ በቅመል ዋዲ ከነሚራ ተንቀሳቀሱ ከዘዋል በኋላ ፈአታ በጥመል ዋድ ወንዙ አካባቢ ደረሱ። አረፋ ቀደም ብሎ ከነኔራ ሄደው ወንዝ አለ ማዶ ላይ ነው አረፋ ሄደው ማለት ነው። ወንዙ ሲመጡ ፈኸጠበና ለሰዎች ኹጥባ አደረጉ። አልገባችሁ? ግልጽ ነው አይደል? አይ ወንዝ ማለት ውሃ ያለው ብቻ ነው ወንዝ ሸለቆ ወንዝ ውሃ ወይ ያለበት ብቻ ነው ወንዝ የሚባለው በቃ ሸለቆ ሸለቆ መጡ የሆነ ሸለቆ ጎድጓዳ ቦታ አለ ሰዓታ በጥነን ዋድ ሸለቆ መጡ ፈቀጦመና እዛ ቦታ ነብዩ አለይሂ ሰላቱ ወሰለም ኹጥባ አደረጉ ኹጥባ አደረጉላቸው የዘጠነኛው ቀን ነው ተባብላ እዛ ቦታ ላይ ኹጥባ አደረጉ ሁጥባ ካደረጉ በኋላ ثم አዘነ ከዛ አዛን ثم እዚነ አዛን ተደረገ ثم አቃመ ኢቃም አደረገ فصلى الظهر ነብዩ ዙሁርን ሰገዱ ثم አቃመ ከዛ ኢቃም ተደረገ فصلى العصر عصرንም ሰገዱ እዛው ጀምዕም ቀስርም አድርገው ማለት ነው ጀምዕም ቀስርም አድርገው እዛው በጥንል ዋድ ሰገዱ ወለም ይሰሊ በይነሁማ ሸይአን በአስርና በዙሁር መካከል ምንም ነገር አልሰገዱም ሱና ቀብልያ በዕድያ የሚባል ነገር የለም ማለት ነው በጥንል ዋድ ውስጥ እሺ ጨረስን አይደል እዚህ ድረስ ግልጽ ነው ከዛ ثم ركب ጋለቡ ጫኑ ነብዩ አለይሂ ሰላቱ ወሰለም حتى اتى الموقف መቆሚያው ማዕከል መጥቷል ሶላቱ ኹጥባ አለው ሳይሆን የአረፋ ኹጥባ አሁንም እኮ እንደዛ ነው የሚደረገው መስጂዱ አለ መስጂዱ ውስጥ ነው የሚኸጥቡት ራሱ የሚኸጥቡት አብዱልአዚዝ አሊ ሼክ ናቸው አይደል አማው ሰው አያችሁ ምን ነው አረፋ ምናምን ኹጥባ ያደርጋሉ መስጂዱ ውስጥ ኹጥባ ይደረጋል ከዛም በኋላ ዙሁር ይሰገዳል ከዛ ቀጥለ እዛው ቃም ተደርጎ አስር ይደገማል እንሰው ማለት ነው ከዛ ይተሄዳል መስጊዱ አሁን እዛው አረፋ ተገብ ነው ያለው ወደ አረፋ ወደ ሜዳው ትቀላቀላለህ ከዛም በኋላ መስጊዱ ሰግደ ተወጣለ አሁን እዛው ውስጥ ያለው ፈአጃዛ ሐታ አታ ነሚራ ግን ከመውቅፉ አይደለችም ነሚራ ነሚራ አትገባም መውቅፍ ውስጥ አይደለችም وقوف العرفة ነሚራ ውስጥ ቆይቶ ሰው ቢመለስ አረፋ ውስጥ ገባ ይባላል ከአረፋ ውጭ ነው ነሚራ በተመልዋዱ አሁን ያለበት መስጂዱ ያለበት እዛው አረፋ ውስጥ ነው አይደል መስጊዱ የአረፋው መስጊድ አረፋ ሜዳ ላይ የተሰራው መስጊድ ኹጥባ የሚደረግበት እዛው ነው እና ፈአተል በጥመል ዋድ ፈኸጠበ الناس ኹጥባ አደረጉ ثم أذن አዛን ተደረገ ثم أقام ኢቃማ ተደረገ فصلى الظهر ዙሁር ሰገዱ ከዛ ثم أقام ኢቃማ አደረጉ فصلى العصر አስር ተሰገደ አንድ አዛን ሁለት ኢቃማ ማለት ነው አስተካክለው ሁለቱም ሶላት ይሰግዱ ወለም ይሰል በይነሁማ ሸይአን ምንም አልሰገዱም ሱና ሱና ፈመረኪ ባ ከዛ ይጣን hatta አከለ መውቂፍ መውቂፉ ማዕከል መጡ ፈጃአለ አደረጉ ነብዩ አለይሂ ሰላቱ ወሰለም በጥነናቀፊ ይግመላቸውን ጀርባ ወይንም ሆዷን አልቀስዋ ኢለ ሰኸራት ወደ ተራሮቹ አስደገፉና አቆሟል ያ ማለት ሰኸራቶች አሉ ቋጥኞች ምናምን አሉ እዛ ቦታ ሰንሳት አመቱና ተራሮች አሉ አረፋ ላይ ማለት ነው ቋጥኞች አሉ ሰኸራት ማለት የተለያዩ ቋጥኞች ትላልቅ ድንጋዮች ማለት ነው። ታቁም ቋጥኝ ማለት ታውቃላችሁ። ይሄ ኬንያው አጠገብ መጡና ነቢዩ አለይሂ ሰላቱ ወሰለም ግመላቸውን አቆሙ። ጥጉ ላይ ማለት ነው። ጥጉ ላይ አቆሙና እሳቸው ጠጋ ብለው ቆሙ ሜዳው ላይ እና ጀበሉ ኖርማል ፈጃአለ በጥነናቀት የግመላቸውን ጀርባ አደረጉት አልቀሷ የቀሷን ለፈኸራት ወደ ተራሮቹ በኩል አደረጓትና ወጃአለ ነብዩ አደረጉ ሀብለል ሙሻቲ የአሸዋውን ቁልል ወይም ደግሞ ሰዎች በእግር የሚጓዙበትን በይነ የደይ ሲል በፊት ለፊታቸው አደረጉት በፊት ለፊታቸው በአሁኑ ሰዓት ረጅም ጎዳና ነው እንደዚህ ቀጥ ያለ መንገድ ተሰርቶበታል ሀብለል ሙሻት ማለት ሀብል ማለት የአሸዋ ቁልል ማለት ነው እሱም ሙሻት ማለት ደግሞ እግረኞች የሚተላለፉበት ማለት ነው። እንስሳውን ወደ ሶኽራዋ አደረጉና ሀብለል ሙሻት የሚባለውን አሸዋውማውን ቁልል ያለበትን ሰዎች እግረኞች የሚያልፉበትን ከፊት ለፊታቸው አደረጉና ቆሙ። ነብዩ አለይሂ ሰላቱ ወሰላም አረፋ ሜዳ ላይ ቆሙ ማለት ነው። ወጀአለ ሀብለል ሙሻት ሀብለል ሙሻትን የእግረኞችን መንገድ ሀብል ማለት የአሸዋውን ቁልል በይነ የገይ ከፊት ለፊታቸው አደረጉና ወስተቅበለል ቂብላ ወደ ቂብላ ዞሩና ወደ ካዕባ ፊታቸውን አዞሩና ቆዩ እዛ فلم يزل واقفا እዛው ቆመው ዱዓ ማድረግ ጀመሩ ሀታ ቀረበት ሸምስ ፀሐይ እስከምትጠልቅ ድረስ ዘጠነኛውን ጨረስን ማለት ነው። process ኡ ገባችኋል? ብጠይቃችሁ በቃል ታመጣላችሁ ይሄንን አይደል? እህ አዎ ይደረጋል ያደርጋል አዎ ያደርጋል ይደረጋል መካ ላይ ራሱ የሚኖር ሰው ይዛን ጊዜ ኢክራም አድርጎ ኡስማን ሰግዷል ለምን መካ ላይ ቤት ስላለው ነው ምናምን የተለያየ ነገር ላለው ግን ራሱ ሰፈር ነው ሰፈር ነው ሁለት ቀን መንገድ ሁለት ሶስት ቀን ሰፈር ነው ይሰግዳል ከስራ አድርጎ ይሰግዳል ዋቂፈን ሀታ ገረበት ሸምስ ፀሐይ እስከምትጠልቅበት ሰዓት ድረስ እዛው አረፋ ላይ ቆዩ። ፀሐይ እስከምትጠልቅ ነው። ፀሐይ ከመጥለቁ በፊት 11 ሰዓት ላይ አንድ ወደ ሙዝደሊፋ ቤት ይቁፈል አረፋው ምን ይሆናል ማለት ነው? ይበላሻል። እስከ ጉሩብ ድረስ መጠበቅ አለበት። ሀታ ገረበት ሸምስ እዛው ቆዩ። ወዛሀበት ሱፍረቱ ቀሊለ ዳለቻው የነበረው ጨረር እስከሚጠፋ ድረስ ቀሊለ ትንሽ እሱ እስከሚጠፋ ድረስ ሱፍራው ማለት ነው። ቃልቻ የነበረ በዚህ የሚወጣ ወይንም ቀርስ የሚባለው ማለት ነው። ቀርስ ማለት ቀይ ነው። ዝባስል የሚባለው አለ ዛህል የሚባል አለ። በዚህ የሚወጣ አይ እንደገባች ማለት ነው። እሱ እስከሚገባ ድረስ እዛው ቆይተዋል። አርግቻችሁም ሀታ ኢዛ ጋበል ቀርሱ ይሄ ነው በቃ ቀርስ ማለት ጨረሩ ማለት ነው። በዚህ በኩል ያለው ፀሐይ ስትገባ ያለው የሚቀረው ጨረር እሱ እስከሚገባ ድረስ ቆይተዋል። ፀሐይ በቃ በተራራው ጀርባ ስለተሰወረች ብቻ አይደለም የሚወጡት ማለት ነው። ቀርሱ የሚረጨው ኑር አለ ብርሃን እሱ እስከሚገባ ድረስ እዛ ቆይተዋል ማለት ነው። የት የት ከዛ ተንቀሳቀሱ። ፀሐይ ከገባች በኋላ ተንቀሳቀሱ። ነብዩም ሶሐቦችም በአሁኑም ሰዓት እንደዚህ ልክ ፀሐይ ስትገባ መግሪብ አካባቢ በቃ ፀሐይ ሙሉ በሙሉ እንደገባች ሀጃጁ እንዳለ በአንድ አቅጣጫ በፊት ላይ ተነስ የተባለ ነበር ብሎ እየተመነ ወዴት ይሄዳል? ወደ ሙዝደሊፋ አዳሩን ማለት ነው። ወደ ሙዝደሊፋ ወደ አበተ ሱካተና ሐታ ኢዛ ጋበል ቀርሱ ደፋ ወቀድ ሸነተ ነብዩ አለይሂ ሰላቱ ወሰላም አጥብቀው ወደ ኋላ ያዙባት። ለልቀስዋ ቀስዋን ወደ ኋላ ያዙባት። አዚማም ዚማሙን ያዙባት። ቀጨውን ወይንም ደግሞ ልጓሙን ማለት ነው ወደ ኋላ ያዙ ወደ ኋላ ለምን እንዳፈጥቃ ተብሎን የሚሄዱ እግረኞች እንዳይጎዱ እነሱ እንደውም ራሱ ከኋላ ያሉ ሰዎች ድጅ እያሉ ይመቱ ነበር። ፈረሳቸውን በግባቸው ምናምን ሲመቱ ነብዩ አለይሂ ሰላቱ ወሰለም አስተኪና አስተኪና አስተኪና ቀስ ረጋበሉ ረጋ በሉ እንዳደበድቡ ይሉ ነበር። ነብዩ አለይሂ ሰላቱ ወሰለም ወቀድ ሸነቀ አነቅ አድርገው ወደ ኋላ ወጥረው ያዙ። ምኑን አዝማም ልጓሙን ወደ ኋላ ወጥረው ያዙ። ሀታ እስከምን ድረስ እስከምን ድረስ ሀታ ኢነ ረእሳሃ የግመል ራሷ ለዩሲቡ መውሪከ ረሕሌ ነቢዩ አለይሂ ሰላቱ ወሰላም የተቀመጡበትን የመውሪክ ረሕሉን እስከሚነካ ድረስ መውሪክ የሚባለው ፊት ላይ ከኋላ የሚደገፉበት አለ። ከፊት ደግሞ በእጃቸው የሚያዝ አለ አይደል? አንገቷ መጥቶ ራሷ ይህንን ይነካ ነበር፣ ከፊታቸው ያለውን ማለት ነው። ረሕል ማለት ኮርቻ ማለት ነው። ታውቃላችሁ ኮርቻ ኮርቻው ከፊት የሚያዛለው ከኋላ የሚደገፉታል ከፊት ያለውን ራሱ አንድ ስትወጥረው ምኑን ይነካው ነበር? መውሪቁን ይነካው ነበር። ምን ያክል ወደ ኋላ ወጥረው እንዳያዟት ነው ይሄን ለመግለጽ ነው። ሐታ እነ ራሷ ራሷ ለዩሲቡ እስከሚነካ ድረስ مورك رحله የግመላቸው የእንትኑን የጓዛቸውን ወይንም ደግሞ የልጓሙን የኮርቻውን ምን يستنجح ماله ما جاء كيف الذي جاء ويقول بيده اليمنى በቀኝ እጃቸው ነብዩ አለይሂ ሰላቱ ወሰለም በግራ እጃቸው ልጓሙን ወደ ኋላ ወጥረው ተሽኒቅ አድርገው በቀኝ እጃቸው እንዲህ ይሉ ነበር። ويقول بيده اليمنى በቀኝ እጃቸው ያ አዩሃናስ እናንተ ሰዎች ይሏቸዋል። ወደ ጎን አሰኪና አሰኪና እባካችሁ ረጋ በሉ። ምክንያቱም ከአረፋ እየወጡ ነው። አረፋ ላይ ቀን ሙሉ ነው የቆዩ። ከዘዋል በኋላ ገብተው ከሰዓት እዛ ነው የቆዩት አይደል? አሁን ወደ ሙዝደሊፋ መንገድ ሁሉም እየፈለገ ክፍተት እየፈለገ ቶሎ ፈጥኖ ሙዝደሊፋ ለመግባት ነው። ቀስ በሉ ቀስ በሉ ቀስ አሰኪና ሰኒ አሰኪና አሰኪና ረጋ ረጋ በሉ ረጋ በሉ ቀስ ብላችሁ አሏቸው ወኩለማ አታ <clears throat> ሀብለን አርኻለሃ ሀብለን ተራራ ከፍታ ቦታ ነብዩ አለይሂ ሰላቱ ወሰላም ባገኙ ቁጥር ሀብል ማለት ገመድ እንዳይመስላችሁ እዚህ ቦታ ጀበል ያለው እናንተ ላይ ይሆናል ጀበል ከድንጋይ እንትን ያለ ሲሆን ሀብል ማለት ግን ከአሸዋ የተቆለለ ነው ይላል በሁለቱም ማለት በጂምም አለ በሃም አለ። በጅም ከሆነ የድንጋይ ክምችት የሆነ ተራራ ነው። በሐቅ ከሆነ በመሐመላ ከሆነ ደግሞ የአሸዋ ቁል ነው ይላሉ። ከፍታ ቦታ ባገኙ ቁጥር ነብዩ አለይሂ ሰላቱ ወሰለም በሁለቱም ይችላል እንዳሰሩ አርሃ ለቀቅ ያደርጉላታል። ለሃ ቀሊለ ትንሽ ለቀቅ ያደርጉላታል። ሀታ ተሷደ ጫፍ እስከምትወጣ ድረስ ዳገት ሲሆን አይወጡም ማለት ነው። ዳገት ሲሆን ለቀቅ አርሃ ማለት ምን ማለት ነው? ያረግቡላታል ማለት ነው። ረገብ ያደርጉላታል እንትኑን ልጓሙን ለቀስ ያደርጉታል። እያንዳንዱ ክስተት ላይ ተናገረ ሀታ ተሰዓደ እስከምትወጣ ድረስ እንደዚህ ያደረጉ የደረሱ የገቡ ሀታ አታ ሙዝደሊፋ ሙዝደሊፋ መጡ። ሙዝደሊፋ መጡ ደረሱ ገቡ። ስንት ሰዓት አካባቢ የሚደርሱ ይመስላችኋል? መሽቷል አይደል? አንድ ሰዓት፣ አንድ ሰዓት ተኩል፣ ሁለት ሰዓት ሊገቡ ይችላሉ። ልክ በዛን ሰዓት መግሪብ አይሰገድም። መግሪብ አልሰገዱም። አንተ ግን ማሪ መግሪብ ዝም ብለው ነው ሲመጣ የነበረ ሙዝደሊፋ ከገቡ በኋላ ፈሶላ ቢሃል መግሪበ ወልኢሻ ኢሻና መግሪብን አንድ ላይ ሰገዱ ሰብስበው ቢአዛኒን ባንድ አዛን ዋሂድና ወኢቃመተይን ሁለት ኢቃማ አዛን ተባለ ኢቃም ተደርጎ መግሪብ ተሰገደ ሶስት ረካ ከዛም በኋላ ኢቃም ተደረገ ኢሻን ሁለት ረካ አሰገዱ ማለት ነው ጀመአን ቀስርም ተደርጎ ማለት ነው ولم ወለም ይሰቢሕ በይነሁማ ሸይአን مكاكل من ምንም አልሰገዱም ወለም ይሰቢሕ ማለት አይ ወለም ይሰሊ አልሰገዱም ሱና በሁለቱ ሶላቶች መካከል ገብታችኋል እ ثم اضطجع ከዛ ተኛ መግሪብ ተሰገደ ኢሻ ተሰገደ ሙዝደሊፋ ላይ ነው ያሉት አይደል እዛው ሙዝደሊፋ ማታ የሶላታቸውን ካጠናቀቁ በኋላ ثم اضطجع ጋደም አሉ ነብዩ አለይሂ ሰላቱ ወሰላም በጎናቸው ሐታ ጦላ አልፈጅሩ ፈጅር እስከሚወጣ ድረስ እስከ ፈጅር ድረስ እዛው ተኙ ፈሰለ الفجر ፈጅርን ሰገዱ ሒነ ተበየነ ለሁ الصبح ጎህ ሲቀድና ግልጽ ሲሆንላቸው ብርሃኑ ነብዩ ሱብሂን ሰገዱ የአዛን ወኢቃማ አዛን አድርገው ኢቃም ተደርጎ ሱብሂ ተሰገደ ثم ركب حتى أتى المشعر الحرام ከዛ ከየት ተነሱ ሱብሂን ከሰገዱ በኋላ ከሙዝደሊፋ ተነሱ ወደ የት ነው ሄዱ ወደ ሚና ነው ተመልሰው የሚሄዱ ሚና አድረው በስምንተኛው ከሰዓት ሚና ነጥተው ሚና አድረው ጧት የት ሄደው ነበር? በዘጠነኛው ሙዝደሊፋ። ከሙዝደሊፋ ማታ የት አድረዋል? እንትን አረፋ። ከአረፋ ማታ የታደሩ ሙዝደሊፋ። ከሙዝደሊፋ ተመልሰው የት ሄዱ? ዙሪያ እንደዚህ ማለት ነው። ዙሪያ ገጠም መሻዓር አልሐራም ሄዱ መሻዓር አልሐራም ማለት ሚና ላይ ያለ ተራራ ቦታ ነው ሐታ አተ المشعر الحرام የተከበረው መሻዓር አልሐራም ዘንድ መጡ ፈስተቅበለ القبلة መሻዓር አልሐራም ዘንድ ከመጡ በኋላ ፈስተቅበለ القبلة ስንተኛው ቀን ይመስላችኋል አስረኛው ነው ዒድ ራሱ ይሰገዳል እዛው ሚና ላይ መጥተው ይሰግዳል ፈስተቅበለ القبلة ወደ ቅብላ ዞሩና ፈዳአ ዱዓ አደረጉ ወከበረ ተክቢርም አሉ ወሐለለ ላኢላሃ ኢላላህም አሉ ከበረ ወሐለለ እዛ ቦታ ላይ ፈለም የዘል ዋቂፈን መሻዕረል ለሐራም ዘንድ ቆሙ ሀታ አስፈረ ጅደን በጣም ግን እስከሚሆን ድረስ ማለት ነው። ከሙዝደሊፋ ሱብሂን ሰግደው የተነበረ ነበር የሄዱት? ለሐራም ቅርብ ነው እኮና ነው ከዚህ እንደ ልማትና አይርቅም እንደዚህ ከሙዝደሊፋ ጠጋ ብለው መሻዕረል ለሐራም ሄዱ። መሻዕረል ለሐራም ላይ ዱዓ እያደረጉ ተክቢራ እያደረጉ ተህሊል እያደረጉ ቆዩ። እስከምን ድረስ? በጣም ቀኑ ሰካ እስከሚል ግን ፀሐይ ወጥቷል። ፈደፋ ከዛ ተነሱ ተንቀሳቀሱ ፈለም የዘል አልለቀቁም ዋቂፈን አልተወገዱም ዋቂፈን ቆመው ሐታ አስፈረ ጅደን በጣም እስከሚደልሽና ቀኑ ግልጽ እስከሚሆን ድረስ ፈደፋ ከዛ ተንቀሳቀሱ ቀብላ አንተ ጥልዓ ሸምስ ፀሐይ ከመውጣቷ በፊት ከየት ማለት ነው እ ከመሽዓር الحرام ይገባችሁ ሐታ አታ በጥነ ሙሐስር በጥነ ሙሐስር የሚባለው ቦታ መጡ ተሐረከ ቀሊለን በጥነ ሙሐስር የሚባለው ቦታ ላይ ሲደርሱ ተሐረከ ቀሊለን ፈጠን አደረጓል በጥነ ሙሐስር ወደ ሙሐስር በጥነ ሙሐስር ሲመጡ ተሐረከ ቀሊለን ትንሽ አፈጠኗል ثم سلك الطريق الوسطى መካከለኛውን መንገድ ይዘው ሄዱ ነብዩ አለይሂ ሰላቱ ወሰለም ወደ ቀኝ የሚያስኬድ አለ ወደ ግራ የሚያስኬድ አለ በፊት ለፊታቸው አለ በመካከል ላይ የሚያስኬድ መካከለኛውን መንገድ ይዘው ሄዱ አሁን ሁሉም ተሰርቷል አሁን ብቻችንን ኪታቡን ይዘን አናገኘውም ካርታው ሰርቷል። የዛን ሰዓት አጃጆችን ተከትሎ መሄድ ብቻ ነው። ተቀበለን መካከለኛው መንገድ ከቀኝ በኩል ከግራ በኩል ያለው አሁን በአስፋልት በተለያየ ነገር ስለተሰራ ያ እንደዛ ሆኗል ማለት አይደለም። ምልክቶች ዛፎች ራሱ የሚናገርበት አለ። ቡኻሪ ላይ የተዘገበ አለ። ዋርካው ትንሹ ዋርካ ከቀኝ በኩል ትልቁ ዋርካ አለ ይላል። በመቼ የነበረው አጋጣሚ ተጠቅሷል እንጂ ተሐረከ ከሌለን ትንሽ አንቀሳቀሷል በጥነ ሙሐሲር የሚባለው ቦታ ላይ ሲደርስ መሰለከ ጠሪቃ ከዛ ጎዳናውን አልውሷ መካከለኛውን ጎዳና ይዘው አለቲ ተخرج على الجمرة الكبرى ታላቋ ተራራ አጠገብ የሚያደርሰው ጀምረተል ኩብራ የሚባለው ተራራ አካባቢ የሚያደርሰው መንገድ ይዘው ሄድ hatta አተል ጀምራ ጀምራ ተራራዋ አጠገብ መጡ አለቲ እንደ ሸጀራ ዛፉ አካባቢ ያለችው ይለናል ዛፉ አካባቢ ዛፉ አካባቢ ዛፉ አለ የሆነውን ጀምረተል ኩብራ የሚባለው አጠገቡ ዛፍ አለ ትልቅ ዛፍ ዛፉ አካባቢ አለው ተራራ ጀምረተል ኩብራ የሚባለው አጠገብ መጡ እዛ ወረወሩ ሰብአ ሐሳያትን ሰባት ድንጋዮችን ወረወሩ ከየት መጥተው ተመለሳችሁ ህገማችሁ ማርፋችሁ أنا أنا أنا أنا أقول أقول أقول أقول لك لك لك لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك أنا أقول لك አልኩብራ አለቲ عند الشجرة التي ዘንድ መጡ። ፈረማህ ቢሰብዕ ሐሳት እዛ መጡና ሰባት ድንጋዮችን ወረወሩ። ይከብሩ مع كل حصاة እያንዳንዷ ድንጋይ ጋር ተክቢራ እያሉ ነበር። ምንሃ ከሰባቷ ድንጋይ እያንዳንዷ ድንጋይ ጋር ተክቢራ እያሉ ነበር። ምስለ ሐሶል ኸዝፊ ሐሶል ኸዝፊ ያክል ነው መጠኗ ድንጋይ ነው። ከስ ማለት በጣም አነስተኛ ትናንሽ ድንጋዮች ማለት ነው። ቀደረል ባቄላ ይላሉ። ባቄላ የሚያካክሉ ማለት ነው። ግን ትናንሽ ድንጋዮች يجني مولاد انجار من يورا ورا كانني سينغال هذا الخلف مالك قاعد يلقى مصور ورات مالك بجن مصور ورا ورا ما انا سنه قدر الباك لا الى له لا كذي برايي لا كنا نزان سبع سنين قوي سيزو مع كل حفات الله أكبر يارو سبع سنين يصل حظ الخلف نبر يعني نورور رما نبي يورورو من بطن الواد كونزو كشلقو ከሸለቆው ውስጥ ሆነው ነው ወደ ተራራው የወረወሩት። ተራራው ላይ ወጥተው እዛው ተራራው ላይ ሳይሆን የወረወሩት ወንዙ አጠገብ ሆኖ እንትኑ ሸለቆ አጠገብ ሆነው ወደ ተራራው ወረወሩ። እንግዲህ ጀምረተል ኩብራው ላይ ሲወረውሩ ማለት ነው። ስንተኛው ቀን ነው? አስረኛው ቀን ነው። እዛው ዒድን ሰግደው ነው የሚወረውሩ። ረማ ሚን በጥን ልዋድ ከሸለቆ ውስጥ ሆኖ ነው የወረወሩ። ثم انصرف ከዛ ሄዱ ነብዩ አለይሂ ሰላቱ ወሰላም ሰባቱን ድንጋይ ከወረወሩ በኋላ ሰባቱን ድንጋዮች የምረተል ኩብራ ላይ ከወረወሩ በኋላ መንሰረፈ ኢለል መልሃ ወደ ማረጃ ማከለ ሄደ። ወደ ማረጃው ማከለ ሄደ። ወደ ማረጃው ማከለ ሄደ። ወደ ማረጃው ማከለ ሄዱና فنحر አረዱት። እርዳቸውን ያለባቸውን አረዱ። እርድ እዚህ ቦታ ላይ የሚታረደው ኢራን ያለበት ተመቱዕ ያለበት ሰው እዚህ ቦታ ላይ ያርዳል። አስሩ ተደርጎ የተለያየ case ያለበት ደግሞ እዛው ኬዝ ቦታ ላይ የሚያደርገው የዑምራ ከሆነ ደግሞ የሚያደርገው እዛው መካ ነው። ምክንያቱም ይህን አይነካም። የዑምራ ከሆነ እዛው መካ ነው የሚያልቀው። ይሄ ተመቱዕና ቅራን ያለባቸው ሰዎች ዒድ ቀን ነው፣ አስረኛው ቀን ነው መንሐር ማረጃው ማዕከል መጥቶ አረዱ። ፈነሐረ እዛ አረዱ። እዚህ ቦታ ላይ በአሁኑ ሰዓት ቄራ ምናምን የሚባል አዘጋጅተዋል፣ ተዘጋጅቷል። የተለያዩ እንትኖችንም ፍሪጆችንም አዘጋጅተዋል። ምክንያቱም ስጋው ወደ ድሃ አገሮችና ወይንም ችግር ድርቅ ወደ ገባበት ሀገር ይበተናል፣ ይሰጣል። ይታረዳል። የማረጃ ማዕከል አለ። እዛው ቆዳቸውን የመቅሰሻ ማዕከል አለ። እዛው ስጋውን ተቀብለው ፍሪጅ ያለ ማስቀመጫ፣ ከዛም በኋላ ወደ ተለያየ ሀገሮች ይላካል። ثم ركب رسول الله صلى الله عليه وسلم ከዛ ነብዩ አለይሂ ሰላቱ ወሰላም ጋለቡ فأفاض إلى البيت ወደ ቤይቱላህ መጡ በስንተኛው ቀን በአስረኛው ثم أفاض إلى البيت ወደ ቤቱላህ መጡና فصلى بمكة መካ ላይ ሰገዱ አዙሁረ የአስረኛውን ቀን ዙሁር ሰገዱ ከዛ ምን ያደርጋሉ ማለት ነው ምን አለ ጧፍ አለ አይደል ምን የሚባል ጧፍ ብያቸዋለሁ ትናንት ጧፍ አልኢፋዳ ልክ እሱን ጧፍ ከዙሁር በኋላ ካደረጉ በኋላ ምን ሆነ ማለት ነው የሐጅ ስራ አለቀ ተከናወነ ተሐሉለ ሳኒ ተሐሉለ አወል ተገኘ እ ተሐሉ ለሳኒ ነው የሚገኘው። ግን እዛው ሚና ላይ እርድ ቦታ ሄደው ካረዱ ራሳቸውን ጠጉራቸውን ከተላጩ በኋላ መካ ከመምጣታቸው በፊት ምን አይነት ተሐሉ ይገኛል? ተሐሉ ለአወል በተሐሉ ለአወል ምን ምን ይበቃል? ከግንኙነትና ከጋብቻ ውጭ ሁሉም ይበቃ ነበር። መካ መጡ፣ ዙሁርን ሰገዱ፣ ጠዋፈል ኢፋዳን አደረጉ። ከዛም በኋላ ምን ይበቃል ማለት ነው? ሁሉም ነገር አለ በኢህራም ሐራም የነበረ ነገር ሁሉ እንትን ዋ ደግሞ ሐሲል በሶፋና በመርዋ መካከል ያለው ሳይሆን በማና በማና ነው ከመሻዓር አልሐራም ስንሄድ የምናገኘው ወንዝ የምናገኘው ወንዝ አለ እኮ እንትን አለ ትክክል እብራሂም ናቸው እስማኤልን ባረዱ ጊዜ ያደረጉት እንትን ውርወራ ነው ይላል። ናም እሺ፣ አንድ ሰው እስኪ process ኡን እንትን ስሞቹን የሚነግረኝ አንድ ሰው እዛ አድረን ከዛ እንሄዳለን በአማርኛ ፈጠን ብሎ ፈጠን ብሎ የሚነግረኝ የሚነግረኝ ሰው ችግር የለም አብረን እሺ የምንነጋገር የሚሞክር ነው ከመዲና ተነስተን እንግባና መካ ጨርሰን እንውጣ። ሲል እስቲ ግማሽ እስቲ እስካሽ ግማሽ እ አልሄዳችሁም ማለት ነው እ እሺ መሐመድ ከመዲና ተነሱ ዘልሑለይፋ መጡ ዘልሑለይፋ ላይ ኢህራም አደረጉ የና አስማ ኢንፋዘል እንትን ኦሜሽን ተው ችግር የለም እሱ ሌላ ክስተት ስለሆነ ኢህራም አደረጉ ከዛ የት መጡ መካ መጡ መካ መጡና ምን አደረጉ መጀመሪያ የኛው ስራ እኮ ነው ይሄ ኩዙ አኒ መናፍቀኩም ተብሏል ይሄን ሸምዱ በቃ ሌላ ነገር የለም አዲስ ተጨማሪ information ነው እንጂ ራሱ process ይሄ ነው ከዚህ በኋላ አማርኛ ማንበብ እንግሊዘኛ ማንበብ ይሄንን ማጠናከሪያ ነው ወይ ሌላ ተጨማሪ information ይነግራል እንጂ እዚህ ከሆነ ስራ ይሄ ነው መካ ገቡና እስቲላም አደረጉ የትኛውን ሩክ ركن اليماني ም ማለት ነው። ከዛ እስላም ካደረጉ በኋላ ምን አደረጉ? ከእንትን ከሀጀር አልአስወድ ኋላ ቀደም ብለው ጀመሩ ዙር። ስንቱን ስንት ዙር? ሰባት ዙር ነው ጥቅሉ አይደል? ከዛ ውስጥ ፈጠን ያሉት ስንቱን ነው? ሶስቱን። አራቱን ደግሞ በጉዞ ያንን ካደረጉ ሰባት ጠዋፍ ካደረጉ በኋላ ምን ሰሩ? መቃሙ ኢብራሂም ዘንድ መጡና ምን አደረጉ? ረካዓተን የሰገዱ። ከዛ የት ሄዱ? አመለሰው እስላም አደረጉ። አሁንም ሩክን ለማን እስላም ካደረጉ በኋላ የተሄዱ በበሩ በሶፋ በር ወጡና ሶፋ ተራራ ላይ ወጡ። ምን አደረጉ? ዱዓ አደረጉ። በልችግር የለም ዱዓውን ከዛ ምን አደረጉ? ከሶፋ ወረዱ። ወረዱና ምን አደረጉ? ወደ መርዋ ጉዞ ጀመሩ። ወደ መርዋ ጉዞ ሲጀመሩ መካከል ላይ ምን አጋጠማቸው? ወንዝ አለ። ወንዙ ውስጥ ገቡ። ወንዙ ውስጥ ሲገቡ ፈጠን ብለው ተሻገሩ። ልክ ወንዙ ጫፍ ላይ እዛኛው ማዶ ጫፍ ላይ ሲደርስ ደግሞ እስከ መርዋ ድረስ ያለውን ርቀት ቀስ ብለው ተጓዙ። አሁንም ሰው ተራ መርዋ ላይ ወጡና ዱዓ አደረጉ። ከዛም በኋላ ይቀጥላል ልዙ ክርስቶስ ሰባቱንም ጠወቁ። ከሰባቱ ጠዋፍ በኋላ የት መጡ? በቃ ቀሩ። እሺ ወደ ቤታቸው መጡ። መዲና እሺ ማረፊያ ሆቴል ቦታ አረፉ። በቃ እረፍት የሚያደርጉበት ድንኳናቸው አረፉ መስሎ ነው። እስከ ስንተኛው ቀን ድረስ በዚህ መካከል ላይ ሌላ የምታመጡት አለ። ቦታ ሙተመትዕ ከሆነ ይሄን ያድርግ፣ ባለቂራን ከሆነ እንደዚህ ሆን ሙፍሪድ ከሆነ እንደዚህ ሆን ብላችሁ እዚህ ላይ ነው አህካም መስጠት የሚጀምሩ። ሙተመትዕ ከሆነ ምን ያደርጋል? ራሱ መላጨት ከእንትን ሰዕዩን ካደረገ በኋላ ጸጉሩን ይላጫል ወይ ያስተካክላል። ከዛም በኋላ ይሰቃል። ሙቅራን ሙቅሪን ከሆነ ደግሞ ቃሪን ከሆነ ምን ያደርጋል? እሱ ይቀጥላል። እሺ ስምንተኛው ቀን ደረሰ እንበል። በስምንተኛው ቀን ምን ያደርጋል ከመካ ወደ ሄደ? ሚና ሚና ምን ያደርግ? እዛው ይደር እዛው ይደር። በቃ ዙር አስር፣ መግሪብ፣ ኢሻ እዛው ይሰግዳል። ሱብሂን ይሰግዳል። ከሱ በኋላ ስንተኛው ቀን ማለት ነው? ዘጠነኛው ቀን ማለት ነው። ሱብሂን ከሰገደ በኋላ እስከ ስንት ይቆያል? ፀሐይ እስከምትወጣ። ፀሐይ ከወጣች በኋላ የት ይሄዳል? ወደ አረፋ ጉዞ ይጀምራል። አይደል? አረፋ ከአረፋ በፊት ነብዩ ምን አገኙናሉ? ለሜራ ላይ ድንኳን ተጥሎላቸዋል። እዛ እስከምን ድረስ ቆዩ? አይ ዘንበል እስከሚል ቆይ ከዛ ተንቀሳቀሱ። የት ወንዙ ውስጥ ገቡ። ከነሜራ ቀጥሎ አረፋ ውስጥ የሚገኘው ወንዙ ውስጥ ገቡ። እዛ ምን አደረጉ? ኹጥባ ተደረገ። ዞርና አስርን ጀምዓ አድርገው ሰገዱ። ከዛ የት አረፋው ላይ ሄዱ። ውቁፍ አረፋ አደረጉ። እስከምን ድረስ ቆዩ? ፀሐይ እስከምገባ ፀሐይ ከገባች በኋላ በቃ እርግጠኛ ሆናችሁ ገባች። ፀሐይ ከገባች በኋላ ወደ ሄዱ? ሙዝደሊሳ መጡ። ሙዝደሊሳ ላይ ምን አደረጉ ሙዝደሊፋ ላይ መግሪብና ዒሻን ጀማዓ አድርገው ሰገዱ እዛው አደሩ ተኙ ጠዋት ሱብሂን ከሰገዱ በኋላ የት ሄዱ እዛው ቆዩ አይደለም የት መጡ እ መሻዓረ አልሐራም መጡ መሻዓረ አልሐራም ላይ ምን ያክል ቆዩ ፀሐይ እስከሚወጣ የተወሰነ ምን እስከምን? ነጋ እስከሚል ድረስ ቆዩ ከዛም በኋላ የት ሄዱ ፀሐይ ወጣች አሁን ከመሻዓረ አልሐራም ተንቀሳቀሱ ወዴት ሄዱ ወደ ጀምረተል ኩብራ ጀምረተል ኩብራ ሄዱ። ጀምረተል ኩብራ እየሄዱ እያለ መንገድ ላይ ምን አገኙ? ወንዙን አገኙ። ዋደ ሙሐሲር ዋደ ሙሐሲርን ፈጠን ብለው ተሻገሩ አለ አይደል? ተሻገሩ። የት መጡ? ጀምረተል ኩብራ መጡ። ጀምረተል ኩብራ እዛ ፏ ገንስ የምትገኘው ያን ችግር የለም። ከዛ ምን አደረጉ? ጀምረተል ኩብራ አጠገብ ስንተኛው ቀን ነው? ማሻአላህ ቴክዋስ አስረኛው ቀን ነው። ጀምራውን ስንት ድንጋይ ወረወሩ? ሰባት ድንጋይ ወረወሩ። ሰባት ድንጋይ ከወረወሩ እያንዳንዱ ድንጋይ ጋር ምን ነበር ያለው? ተክቢራ። ድንጋይዋ ምን ታክል ነበር መጠኗ? አነስተኛ ጠጠር ወይንም ደግሞ ባቄላ የሚያክል ማለት ባቄላ ታውቃላችሁ። እሺ ከዛ የት ሄዱ? ጀምረተል ኩብራን ወረወሩ። ሶስት ተራሮች ናቸው አይደል የሚወረወሩ? አሁን ዛሬ አስረኛው ቀን ላይ ጀምረተል ኩብራ ብቻ ናት የምትወረወረው። ተጠንቀቁ። ከዛ የት ሄዱ? ወደ ማረጃ ማዕከል ሄዱ። መንሐር ማለት ማረጃ ማከል ማለት ነው። እዛ አረድ ከዛ የት ወደ መካ መጡ። መካ ላይ ምን አደረጉ? ዙሁርን ሰገዱና ምን ያደርጋሉ? ጠዋፍ አለ። ምን የሚባል ጠዋፍ? ጠዋፍ ለሳዱ። እሱን ካጠናቀቁ በኋላ ተመልሰው የት ይመጣሉ? ሚና ይመጣሉ። ሚና ገና ሁለት ቀን ምን ይወረወራል? ሌሎች ሶስት ተራሮች አሉ ገና ይወረወራሉ እነሱ ተባባል በቃ አስከዚህ ነው አይደል? እዛ ይሰፋል እንጂ ሌላ ነገር የለም። አደብ ለተዚህ ሰላም አለይኩም።